ይሻላል ረመዳን ውስጥ እንቀራለን ወይስ እንሄድ ነው? እንቀራለን የምለው እንደ ኢኽዋኒ እጅ እናውጣ እንደ ወጭ አይደለም ባፍስት አቶ ኢኽዋኒ እሺ እ እ አልሙሂም ትቀራላችሁ ኢንሻአላህ ወላሂ ቁርአን መቅራት አይሻልም እንዴ ኢንሻአላህ በሳምንት አንድ ቀን ሲሆን እንቀራለን ለእናንተ ነው ሌላ ግን ደርስ የኦሮምኛም ጠዋት የሚቀራም የአማርኛ እናትቀራም የፈለገውም ቢሆን ዛሬ ጠዋትም ብያለሁ። እኛ ቦታ የተመረቀ ተማሪዎች አሉ። አዎ ኢንሻአላህ እያዳመጣችሁኝ ነው? እያዳመጣችሁኝ ነው? አዎ ኡስታዝ። ዛሬ ጠዋት አማርኛ የሚቀሩ ያለው ተማሪዎች አዎ። በአማርኛ የሚቀሩ ያለው በኦሮምኛም የሚቀራው በጠዋት በአማርኛ የሚቀራው እናስቀራም ብያለሁ። خلاص ለምን ሐዋሳዎች ሐዋሳዎቹ በስተቀር هذه مزية الله ነው ለእናንተ የሰጣው ለምን ምክንያቱም ተናግረናል። ግን እነሱ ግን ያው ረመዳን ከረመዳን በኋላ የሚመረቅም አለ ከዛ ወዲህም ሊሆን ይችላል። አልሙሂም ኢንሻአላህ የተወሰነም በሳምንት ኢንሻአላህ ቀርቶ እንደሄዱ ብያለሁ። አልሙሂም በረመዳን ጊዜ ግን በቁርአን እንሽጋል ማሆን ይመረጣል ይመረጣል። ግን ደረራ ነው እናንተ ሐራም እየሰራችሁ ያለ መቼም አላህ ኸይር ያደርግላችሁ። እሺ ያላ ረመዳን ውስጥ ሌላ ሀጃ አለ ሰው አለ? እሺ በል بسم الله الحمد لله رب العالمين الصلاة والسلام على رسول الله ሰለላሁ ዐለይሂ ወሰለም قال ዱዓ المؤلف ይጎድ ይፈልከን ሰላተ ለይሊ ከሰከይት قال المؤلف ቃል በዚህ ላይ አንድ ሰውየው ما في قريبنا زمين በዚህ በ26 ዓመት ምናምን አካባቢ ነው ጡላብ العلم ነው ኪታብ አጣው ድሮ የኪታብ ደግሞ በጣም ውድ ነው ኪታብ አይገኝም ደግሞ ከተገኘውም ግን ውድ ነው። ውድ ማለት 23 ብር 24 30 በጣም ከየት ይመጣል ብር? واضح ነው ከየት ይመጣል? فكنا نعرف كتاب አጣው سويو قالوا فاشتروا የሆነ ሰው ገዝቶ አመጣለት። ያንተን አጃ ነገር ላይ አለ ሙጠር ነው በጣም ሙጠር በጣም ክታብ አጥቷል። የሰው ክታብ ደግሞ ከሰው ዋስቶ በሰው ላይ ታሊቅ አታደርግ ባለው ብላ ሰውየው ኪታብ ለሱ የሰጣው ሰው እንዲህ በማስዋልክ የሰጣው ታሊቅ አታደርግበት ኪታቤን የፈለገው ሼክ የፈለገው ሸርህም ቢያደርግ እንደ ታሊቅ አታደርግ ብሏል። ተቸግሯል። ጣልበ ዒልም ሆኖ ታሊቅ የማያደርግ የለም። ኢዘን ይህ መጠለት ሀጃህን ንገረን አለው። ሱብሃንአላህ ንገረኝ ስለው ነገረው። ዋና ረአይቱሁ ሰውየው ማሻአላህ አላህ ደግሞ የበለጠን አላህ ከፈተለት ማለት እኮ ነው። ኢዘን ጣልበል ዒልም ይሄን እንደዚህ አይነት ኪታብ ካገኘው በተለይም አቂዳው صاحب بدعاء مارسات اللبة لا تنساه بالدعاء ليلا ونهارا يلا اشم قال المعلف رحمه الله طيب اشم والإيمان بأن اللهم ذكرنا مما نسينا وعلمنا ما جهلنا ولا حول ولا قوة إلا بالله العظيم يقول المؤلف رحمه الله والإيمان عند أهل السنة أي من أركان الإيمان أركان الإيمان عند المعتزلة سنتنا سبعة مم. وعند الأشاعرة اثنا عشر مم. وعند الشيعة ركنان ሸይጣን ምን ያኪ ፍክረ ከራሳቸውን አወጡት እንጂ እንትና የለም የላ እሺ ይሄ ሁሉ በእስትንባጥ ነው የተገኘው በእስትንባጥ ነብዩ ቃል ረሱላህ ሰለላሁ ዐለይሂ ወሰለም አርካኑል ኢማን ሲታ ወአርካኑል <laughs> الاسلام خمسه አላሉም ገባችሁ እናንተ واضح ነው يا اخوان لم يقول رسول الله صلى الله عليه وسلم ان عن ابي هريره ولا አላሉም ان اركان الايمان خ... ايوه سته አላሉም አባ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ዑለማዎቹ አይዋ ክታቦቹን አይዋ በመገላበጥ ማለት እኮ ነው ወይም ደግሞ በማጥናት የተገኘው ማለት እኮ ነው متفق عليه جماهير العلماء العقائد ما تكون ايش يلا بأن الجنة حق والإيمان بأن الجنة حق والنار حق والنار ثابتتان بالكتاب والسنة ولا تفنيان كما يدعي البعض ولا تفنياني يمتفوا للم أيوة ثابتة تاني لا مشكلة ما تقلع شو ليش يلا وهم يلا إيش ما مخلوق تاني نعم آية ما تقلع ما تقلع إن شاء الله في اللي في تاجن آية مخلوق تاني نعم الله إني خلق أشوا سويو نعم وليس لا دمو سويون بما تعلم الله فطرون الله يا يا يا الله ما الله ما تكون الله فطرو لباريان أتبلو الزجاجي تعلشيم الجنة في السماء السابعة አመና ቢህ ናም ሰማይ ሳቢያ ውስጥ እንዳለችው አመና طيب እሺ ወሰቅፏ ጣራ የጀነቷ ላኪን የዓርሽ በለው ወልጀነቱ አልጀነቱ ፊ ሰማይ ሳቢያ እዚህ ላይ ዓርሽ ነው የዓርሽ ነው የዓርሹ ጣሪያው ጣሪያ ምንድን ነው የጀነቱ ዓርሽ የፍርዶሱ ዓርሽ ማለት ፍርዶስ አለ አይደል እንዴ ኢዛ ሰአልቱሙላህ ፈስአሉ ፍርዶስ አላህ ለመን ለማለመን የምትፈልጉ ከሆነ ጀነትን ፍርዶስን ለምኑ ብሏል። ፈኢነሁ ስሩል ጀና የጀነቱ መሪ ወይም ደግሞ የጀነት ደግሞ ከፍ ከሁሉም ጀነት የሚበልጥ ማለት ነው። እሱ ነው አብዋብል ጀነት ሰማንያ አይደለም እንዴ? ከሱ ደግሞ ከፍ የሚል ነው። የዚህ ፍርዶሱ ደግሞ ኢላይ በላይ በኩል ያለው ምንድነው? ጣሪያ ምንድነው? አርሽ ነው። ዋድነ ያ ኢኽዋን የጣሪያ ቤት የለም የለም نملو يعرف الشيء وسقفها يجنة يجنة الفردوس له جنة الفردوس دمو سقف عرش نعم آمنا والنهر والنار تحت الأرض السابعة السفلى نعم إن الأبرار وإن الإلاوة لفي عليين آه من دنو لفي عليين قالوا الناس يسروتن دمو مزقبوتشاتشو دمو آه إن كتاب الفجار لفي سجين وإن كتاب الأبرار لفي عليين نعم طيب أمنا إيشم ያልገባውም ያልገባችሁን ነገር መጠየቅ ነው እሺ قد يعلم الله تعالى قد علم الله تعالى عدد أهل الجنة قبل مخلوقهم قبل خلقهم بلو قبل خلقهم ሳይፈጠሩ በፊት ሳይፈጥራቸው በፊት ማን ጃነት እንደሚገባው ጃነት ነው እያ እነማን ናቸው ቁጥራቸውም ስንት ናቸው አላስቱ ቢረቢኩም ከዛ ቀን እሺ አይዋ አለዚ ዩለዱ ገና የሚፈጠርና የተፈጠረው ከኔ ዝርያም ደግሞ የሚወጣው ኢያዘን ቢላህ ምን አህል ናር ومن أهل الجنة يعرف نعم ومن يدخلها ومن يدخلها ما እንደሚገባው هل هو بعلمه أم بحجه أم بعبادته أم برحمته ولطفه በራሱ እዝነት ነው ወይ በራሱ ረህመት ነው የሚገባው هو الذي أنا نعم طيب يلا ايش وعدد أهل النار ومن يدخلها نعم ሙብተዲአ ብቻ ነው የሚገቡት ኩፋሮች ናቸው ፈዕለሙ ሁና እዚህ ላይ ደግሞ አላህ ከሙብተዲአ በላይ የሚያቃ ከኩፋሮች በላይ አላህ የሚያቃጥላቸው ሙብተዲአዎች ናቸው ሙናፊቆች ከሁሉም ይበልጣሉ ላኪን ሙብተዲአ ከሁሉም ነው ያዘን ቢላህ የላ ላተፍነያኒ አበዳ ላተፍነያኒ ይጠፋሉ የሚባል የለም። ዋድህ ነው። ኢላ ማሻ ረቡከ ከሚለው ቁርአን እስቲ ሱረት ሁድ ነው አለ ጋፈቴ ቁርጥ طيب እሺ ጀነት ሰማይና ምድር እስካላት ድረስ ትኖራለች። ሰማይና ምድር ከሌሉ ደግሞ አይኖርም የሚል አለው። ኢላ የለም እዛ ላይ ኢላ እስተትና አይሰራም። የላ እሺ بقاؤهما ሰማንያ ስምንት ማን ነው ሰላም አለይኩም وعليكم السلام ورحمة الله وبركاته الحمد لله حياك الله أنا نعم እየቀረን ነው እየቀረን ነው نحن لولا زلنا نقرأ <laughs> አዎ እየቀረን ነው እየቀረን ነው نعم طيب ان شاء الله ايش محي الدين محي الدين እኛ ድረሳ ነው ላ ተፈናያን አበደን ኢሳት ደግሞ ከተነደደ በኋላ ይጠፋል አስላን ጀነትና አዛብ ይጠፋሉ ኢዛ ደኸለ አህሉል ጀነት አልጀና ወአህሉ ናር ናር ከቡ በኋላ የተወሰነ አመድ ዘመን ይቆዩና ከዛ በኋላ ይጠፋል የሚል አቋል አለ አቋላቸውም በምን ላይ ተደግፎ ነው? በዚህ ቁርአን ማተኮር ነው። ሱረት ሁድ ኢላ ማሻ ረቡከ የሚለውን ዑለማዎቹ ተፍሲር ኺላፍ አለበት። ወራጂው እስተትና እዛ ላይ አይሰራም። አሁንም እዚህ ላይ አለ በቃኡ ማማባቃ ኢላህ በለው በቃኡሁማ ማዕበቃ እችኛ እችኛ አነጋገር ጥሩ አለችም። በቃኡማ መቆየታቸው አላህ ሲቆይ ነው። አላህ ከቆየው ይቆያሉ። ዋዝ ነው ያ ኹዋንችኛ ለብዘ ጁምላ አረፍተ ነገር አልገባችሁም አልገባችሁም በቃኡሁማ በቃኡ ናሪ ወልጀና ጀነትና ኢሳት ማቆያታቸው አላህ በማቆያ ነው። አላህ ከቆየ እነሱም ይቆያሉ። ዋዝ ነው ያ ይሄ ለብዝ በጣም ተንሽካድላል። ገባችሁ ነው ያ ግልጽ ነው አይደለም? طيب ፈልነቅ ቡረተን እስቲ ክትመና እስቲ ጭርስና እስቲ እንመለስ ወደዛው አበድ አልአብዲን እሺ ودهر الداهرين أبد الآبدين ما تكون እስከ ዘመን አበድ ማለት أنا لن أعطي لك كتابا أبدا ይህንን ክታብ ለአንተ አልሰጥም أبدا እስከ ዘላለም ለአለ ሙምኪን እናንተን ካስታረቁ በኋላ ልሰጥ ይችላሉ ዋድህ ነው ዳህረ ዳሪን ማለት ዘመናት ማለት እኮ ዳህር ማለት አሐቃበን ግን ከሁሉም የሚበልጥ ማለት አሐቃበን ማለት ከሁሉም የሚበልጥ ማለት እስቲ ቆያሉ እሺ ጠይብ وآدم عليه السلام كان في الجنة الباقية المخلوقة ናም ነገር ግን فأخرج منها فأخرج منها بعدما عصى الله عصى خرج الله إليها عز وجل. ሐረጀ ኢለይሃ ጥያቄ ለእናንተው ነው ጥያቄ ለእናንተው ነው ሐረጀ ኢለይሃ ማነስ ነው ሐሚድ ሐረጀ ኢለይሃ ከጃነት ወጥቷል ሐረጀ ኢለይሃ ربنا إنا ظلمنا ምንድነው አለ እም አይ አንፉሰና وعليكم السلام ورحمة الله وبركاته እም ተመልሷል አልተመለሰም እዛ ነው የቀራው ወኢነሁ ቃለት ሐዋ የምትባል ነዘለት ደግሞ ከጀነት ሲወራ አይዋ አይዋ ውጡ እንደተባሉ እሷ ደግሞ የተቀመጠ የወረደችበት ቦታው ጅዳ ጁዳ ጀዳ ሶስቱም ነው የጅዳ የሳውዲ አረቢያ የለም እንዴ እዛ ነው የወረደችው እሱ ደግሞ ፊ አርድል ሂንድ ይላል ክታብ የአንዳ እስራኤልያ ቄሳ ይላሉ እና ዑለማዎቹ ሲናገሩት ثم تعارفوا أيضا في أرض الأرفاء واضح نو ليس واضح ሰማችሁም ሰማችሁም ሙፈስሮች እንደዚህ ይናገራሉ እሷ የወረደችበት ቦታው ጅዳ ጁዳ ጀዳም ሶስቱም ነው ምንም ችግር የለም እዛ ነው የወረደችው እሱ ደግሞ ፊ አርድል ሂንድ የስቲ ኤሲያ ነው ምንድነው ሰው ምንድነው እዛ ነው የወረደችው ثم ከዛ በኋላ የተገናኙበት ስንት ነው ፊ አርድ አልዓረፋ አይ ተዓረፉ እዛ ነው የተታወቁ ማለት እኮ ነው አንቺ ባለቤቴ ነሽ ብሎ የታወቁ እንደዛ ይላሉ ዑለማዎቹ ፈስሩ ማለት እኮ ነው هذه الاسرائيليه ይላል አንዳንድ ዑለማዎቹ ይሄ እስራኤልያ ነው በሰነድ አላገኘንም ይላሉ ነገር ግን እኛው አላ ፈርድ ሲሃቲ ነገር ግን መጨረሻ ላይ ተገናኙ እ ደበኒ ማለት ዲላን ከመ አይዋ ተመልሷል። ሌላ ጀነት ነው። ሌላችኛን ጀነት ባይሆንም ተመልሷል። ተመለዋ ዋድህ ነው። ከዛ ከወጡ በኋላ ወደ ሌላ ጀነት ነው የተመለሱ ይላሉ ለማዎቹ ደሉ ቁርአን ነው ቁርአን ነው ወኒ አይ አይ ሱራ አለ አለ ሱረተ አዕራፍ ነው አለ አለ ናም መመለሳቸው አለ ማን ነው ነገረኝ እስቲ هذه مصيبة نسينا القرآن እሺ እስከዛ አስታውሱ አለ መስረጃ ቁርአን ናም አለ አለ ደሊል ነው በማንኛውም ነገር ላይ ደሊል ነው ማን ነው አቡ ፋጢማ እ ሙስተቀሩ ነው የሚለው ሌላ ጀነት አላህ ፈጠረላቸዋል ይህብጡ ምስረ ምን አልአምሳር አላለም ነይ ከዚህኛ ጀነት ውረዱ እንጂ ማለት እኮ ነው። ከዚህኛ ጀነት አይ ታሪፉ ከዚህኛ ጀነት ከዚህኛው አማ ሌላ ጀነት ማግባታቸውን ነፍ የሚያደርግ ወይም ውድቅ የሚያደርግ የለም። አይ አቡ ፋጢማ እስቲ ሱራ አራፍ የሚሰቁ እሺ የለም በሉ እሺ ምን እንትና እኮ ነው። አይ መስረጃ አለ ምንሃ ይሄ እንትና እኮ ነው። منها خلقناكم وفيها نعيدكم ومنها نخرجهم تارة لا ሱነ እሱ ምድር ነው በልሽ እንደ እስከዛ ውስጥ ይፈልጉ ሞጥሉ እስከዛ እሺ በል الشرح من أركان አለ አለ الإيمان بالأدلة አይ ሐዲሱም ሌላ የትርሚዚ አለው ላ ላ ላ መስረጃ በዚህ ላይ መጠቃው ይገባሃል ግን መመልሷል ሌላ ጀነት ይላል ና አለው የለ እሺ من أركان الإيمان እዚህ ምድር ላይ ነው ደሃውን ቀረማል ማለት ፈለገ ነው خلق الله له ሌላ ጀነት ወደ ሌላ ጀነት ምድር ላይ ሌላ ጀነት አላህ የኸለቀለትና ወደዛ ተመልሷል ከዛች ግን ወደዛ አልተመለሰም እንጂ አዎ እም፣ አብሽር ኢንሻአላህ ايه يلا من እም፣ أركان الإيمان الإيمان باليوم الآخر بجميع ما فيه እዛ ውስጥ አለው جميع ما فيه فيه النفخة واضح ነው وفيه ايضا الحساب وفيه الصراط ሁሉም ነገር አለበት። ሁሉም ነገር እሺ። ወሚማ ፊል የውሚል አኺሪ አልጀነቱ ወናሩ እሺ። ወሁማ ዳሩል ጀዛኢ እዚህ ላይ ስንጨርስ ወደዛ በቃ መጨረሻ ላይ ይሻላል። ሲጨርሱ አስታውሽኝ። እሺ በቃ ሁማ ማበቃ ኢላ የምለው ሙሽኪላ ያለበት ቦታ ነው። እሺ ሂዱ። ፈሁማ ዳራ አልጀዛ የምንዳው መንደር ናቸው። የምትመነዱበት መንደር ናት መንደር ናት። فالمؤمنون في الجنة التي أعدت للمتقين الله إلا مفروة يتزاجج ما تكون الله إلا مفروة يتزاجج شيء والكفار في النار التي أعدت للكافرين طيب شيء فهما دار الجزاء والدنيا فهما, فهما دار إلى علم أنت فهما دار الجزاء دار الجزاء دار الجزاء دار الجزاء يعني أنت دار دار دارا الجزاء ما تكونه حذف النون للإضافة حذفت النون للإضافة ኑሃት የላችሁም እንዴ ኑሃት ግራመሪ የቀራችሁ የላችሁም ሙሰና ዳር ሙፍረድ ነው ይሄ ዳር ነው ሙሰና ዳራኒ ايوه بألف وياء مزيدتين لأن التاء والنون تدلان على إت أيوه المثنى የለም ለምን ኑን እዚህ ጋር አትመ- አትመጣም ነበረ ሁዚፈት ልኢዳፋ ለም ወደዛው ደግሞ ወደ ጀዛ አስደገፈ ነው ለዛ ነው የተ- የተጣለችው ማለት እኮ ነው لعل والله أعلم اللهم فهمنا اللغة الأمهرية ايه ما الدعوة يمشون الله يساوق نشيم والدنيا دار ውስጡን ገብቶ العام ደግሞ መፈልፈል ሳይሆን ቢቀድር الحاجة ለእናንተ የሚበቃ ነው እሺ مم. والدنيا دار عمل ليس فيها جزاء شيء والآخرة والآخرة دار الج... دار جزاء وليس فيها عمل قلت له آه. يا القباسو أما الدنيا لا يطيق ها يطيق قال لا تكونوا مشرا عند عروس ذات ذات عروسة بلش زم <laughs> بالش ده زم ما تندي هذا شو زم አንዳንዶቹ ግን ያሁኑ የድሮ ነው እንጂ ያሁኑ እንደፈለጉ ነው ይናገራሉ መናገር ቀርቶ እንደው የሌላ ነገር እሺ የለው ያሁኖቹ እሺ فمن لم يؤمن بالجنة والنار فهو كافر ትክክል ነው የወጣለት ካፍር ማለት እኮ ነው ነፋ የለም ጀነት እም? እም? ናም ናም بات- باتفاق الانس والجن በለው እሺ باتفاق الانس والجن ليس لأنه, اجماع ብቻ አይደለም باتفاق الانس والجن أيوة نشم لأنه لا بد أن يشمل الإمام منا المؤمنون ومن القاسمون عليهم دي بهذه الأدلة يلا يشم لأنه لا بد أن يشمل الإيمان كل ما صح في اليوم الآخر لأنه لا بد واجبنا أن يشمل ما تقلله ما تقلله ما تكونه أن يجمع ما لا تكونه إيمان كل ما صح في اليوم الآخر بيوم الآخر هلوم دمو حساب الله بلو حديث تناقره هلو ይጠቅላላል ማለት እኮ ነው ለካ በየውም አልአክር ስለ ቅያማ ቀን የምናገረው አንዳንድ አህዲሶቹ ትክክል አለ ማለት እኮ ነው በተለይም ኪታብ አልመላሚሑ ወልፊተን ጥሩ አንዳንድ ያ ሰሂህ ካልሆነ በስተቀር ይህን ኪታብ እናገዘው ኢላ ዑለማ አልመምለካ ሸሪፍ አልዓውኒ አብዱል ኢብራሂም አልበግዳዲ ሼክ ሳል ፈውዛን አብዱል ጀብሪን ዑሰይሚን ቢን ባዝ ዑሰይም ያ አልባኒ የተለያዩ የምናውቃቸው ለማዎች ካልሆኑ በስተቀር ይህ ኪታብ በጣም ቂሳ ደግሞ እስራኤልያ ገብቶበታል። አልመላሚሑ ወልፊተን የሚባል ታትሞ በተለይም አብዛኛው የምናየው ኪታብ በአሁኑ ሰዓት እየመጣ ያለው በመስር በኩል ነው። አልገት ወሰሚን መጥፎም ቆሻሻም እየመጣ ነው። በአሁኑ ሰዓት ሀገራችን እየገባ ነው። ይህንን ኪታብ ታዕሊቁን ካላያችሁ በስተቀር ሙስጠፋ ማሻአላህ ረሂሙላህ እንዳንለው አላህ ሰፋ ርዝቅ አላህ ይክፈትለት ለእናንተም። ማንኛውም ክታብ ደግሞ ይዞ ይመጣል። ይሄ ማን ነው ይላል። እንደውም አንድ ጊዜ የሆነ ሰዎቹን ደግሞ ስማቸውን አላውቅም ነበር ማምለካ ጽፌ ነው ጠየቅኩት። ማሻአላህ አላህ መሰጥሩ ደለ ማሻአላህ እንትና ያለ እዛውን ደርስ አግኝቷል። ማሻአላህ እ ግን ነገሩ ገባ ተመችቶታል። ደስ ይላል። ወላሂ ነገሩ እ ፈሳድ የለም ፈሳድ የለውም። ግን ስብሃንአላህ ወአሳ አን ሸይአን ከዚህ ማውጣቶች ሱጉም ጠልቶ ነበር። አላህ ግን የበለጠ ያደረሽ የለም ከኛ እንደደገኛ አልፈለግንም። የተመረቁም ደግሞ ከተመረቃችሁን ደግሞ ሰላም ሳትሉ ነው የምትሄዱት። እንደ ያኛ ሰይድ እሺ ያለው ያስን ደግሞ ሄዶ መቼ ዘይር እንዳትሄድ አላለም በዛን ሰዓት። እሺ ያላ <laughs> እ ومن ذلك الجنة والنار እሺ هذا مذكور في القرآن في مواضعه ብዙ ቦታ ደግሞ ማሻአላ ጥሩ ማ- ማሻአላ መትኒ በጣም ጥሩ ነው። እሺ አቀራሪ በጣም ጥሩ ነው። ያላ እሺ في مواضع كثيرة ብዙ ቦታ በቁርአን ውስጥ ተጠቅሷል ማለት እኮ ነው ስለኛነት أن يوم الفصل كان ميقاتهم أجمعين وليس البر بأن من تأتوا البيوت من أبوابها ولكن البر من آمن بالله واليوم الآخر امم يلا ايش فالذي يكفر بهما أو يؤول بهما بالجنة والنار ليست موجودة بلو يلم بلو بالنسو يمكفرو سو أو يؤولهما أو يؤولهما ወይም ጀነትና አዛብ የሚባለው መ- ቤት አይደለም ወይም ጋሩ አይደለም። ጀነት ማል ሀይዝ ጥሩ ነገር ሰርታል ሂድ በቃ እነሱ ታ- ይኸው ታዊል ማለት እንደዚህ እኮ ነው። ጀነት የሚባል ሀይዞ ጥሩ ነገር ሰርቷል ሄደ። አንተ ግን መጥፎ ነገር መሰለህ ባላገህ ሂድ አንተም ታዊል እንደዚህ ያደርጋለሁ። ገባ አልገባችሁም? የገባ ሰው ይጠይቀኛል። ተኩ ነው። አያ አንተ ሹ ጀነት ማለት እንደነሱ አባባል ከልቀራሚጣ ቀራሚጣ ፍርቃ መጥፎ አሸሩል ፍርቃ ናት። የሆነ ኪታብ 500 ሱአሉን ወጃብ የሚባል አይታችኋል? ሸምሱኑ ማን ነው ያመጣው? እኔ ከአዲስ አበባ ነው የገዛው። አምስት መቶ ጀዋብ ይላል። ሱአልና ጀዋብ አላያችሁም? ርሳላ አጁያ ጀዋብ አይ ፈውዛን አለ ከማንኛውም ጀማዓ ነው የሰበሰብኩ ይላል መስሪው ሰውየው። ፈውዛን ከብኑ ተይሚን ከተለያዩ እብኑ ባዝ ይላል። ይህ ኪታብ ውስጥ ዘመኑ የሆነ ቦታ ሲያነብ ሸር ቦታ ነው አየው። አቅረቡ ልፍርቃ ኢላ አህል ሱና ወልጀማዓ አልኢኽዋኒን ይላል ለዓለ ይሄም በራሱ እጅ ከቷል እንጂ ቦታን አሳያቸዋለሁ እስቲ እኔ እንጃ አይማዎቹ እንደዛ ይላሉ አይልም። አቅረቡል ፍርቃ ኢላ አህል ሱና ወልጀማዓ ዘይድያ ብያለሁ። ኢተሲል አልኻሪጅ የፈለግከውን ቦታ ኪታቡ ስመለከተው ግን ኢኽዋኖች ናቸው ላለ ثم ثم እያለው ثم التبليغي ثم الإخوان ይላል ምን ትላለህ ይሄ ኪታብ ይህንን መስረጃ ሊያድርጉ ይችላሉ እም انا ما ادري سبحان الله مثل ما ادري እም والله ጥሩ አይደለም እም ባኪር ያነሱ ቀረብ አይሉም ማ- ከሌሎቹ አዎ ከሌሎቹ ይሁን ይሁን ከሌሎቹ እነሱ ይሻላሉ ማን ማን እንድሪስ ነው ይሻላሉ እነሱ አና ሐቂቀተን አልገባኝም አብሽር ላይ والله ከነ ቦታ ነው የሚያመጣላችሁ ቆዩ እስቲ ኢንሻአላህ መጪ ሳምንት አላህ ያስታውቅ መጪ ሳምንት ምን እናንተ ጋር ሳልመጣ አልቀርም ወላሂ አላ ያሲን አላህ ያስታውስኝ ኢንሻአላህ መውዱኡን ትነግረኝ ከነገራችሁኝ ወደ እናንተ ኢንሻአላህ መጪ ሳምንት ሳልመጣ አልቀርም እንደናንተ ፍላጎት ነው ከፈለጋችሁ እም እስቲ እንደገና ማን እንድሪስ ከሌሎች ምንድን አልከው? አብሽር አኪ ለሰርግ ለሰርግ ተወጥቶ ፊቱ አይደበቅ ምን ይባላል? ለሰርግ ለሰርግ ማለት ለሰርግ ከወጣ በኋላ ከወጣች በኋላ ፊቷን አትሸፍንም ይባላል። አንድ ተናግራል ተናግራ ምንም እንትን የለም። ምን እንዳልከው እስቲ ከሌላው ይላሉ ይላሉ መሐሲኖች ግን እነሱ ዘንድ የለም። በአሁን ሰዓት ጀማውን እያጠፉ መንሀጀ ሰለፊን ደግሞ أيوا ቀዳ እያረጉበት በየቦታ መንሀጀ ሰለፊን ለማጥፋት እየተራመዱ ያሉ እነሱ ናቸው ይላሉ ለማዎቹ። እኔ አይደለም እንደዛ ነው ያሉ ለማዎቹ ናቸው እንደዛ አሉ። ከኔ በላይ የሚያውቁ ከሼክ ቢን ባዝ ከኢማም አልአልባኒ أشر الفرقة ሼኩ ደግሞ አፋ ሚላስ ስላሉ ሼክ አልአልባኒ ኪታብ አልምንድን ነው አልመንሀጅ አልጀዲዳ ነው የሼክ ምንድን ነው የሼክ ማን ነው በድምጽ ማለት ቢን ባዝ ማን ነው ይሄ አልመንሀጅ ምንድን ነው አልፋኢድ አልጀዲዳ ማን ነው ይሄ አልጁድ ሙፊዳ ፊ ፊል መንሀጅ ምንድን ነው المنهج الج- ይሄ ገዲዳ ነው የምለው ክታብ ውስጥ እስቲው እም የአንዳንዱ ፉ- ፉረይሃን አልሐሪፊ የአንዳንዱ የዑለማዎቹን እንዳለ ሰብስበዋል እዛ ውስጥ ታያለ ፉረይሃን አልሐሪፊ ايوه نعم طيب እሺ የሼክ ረስላንም አለ እ የሼክ ረስላንም አለ እንደውም ከነ- ከሁሉም በጣም ሸረኛ እንደሆነ ايوه نعم አሉ نعم طيب እሺ كالقرامطة والباطنية ቃሪማ ቀራሚጣ ምን ያሉ ታውቃሉ ለማንኛውም ሰው ደግሞ አላህ ይላሉ ለማንኛውም ሰው ለማንኛውም ሰው ማሽ አሚሩሁም አሚራቸው ነበረው በተለይም አሉ አንዳንድ ቦታ አሁን እዚህ በኢትዮጵያ ውስጥ የሉም እንጂ አሉ። ቀራሚጣ ማለት አላህም ይፈልጋል ሰውም ይፈልጋል። ሁለቱም ደግሞ ከፈለጉ ይገናኛሉ። ሙሽተሪክ ናቸው፣ ተሳታፊ ናቸው። የአላህ ኢራዳና የአላህ መሺአና የመክሉቅም አንድ ነው ያለው። ገባችሁን? የቀራሚጣ ማለት ላ ሺእታ ማ ሺእታ ላ ማ ሻአት ልአቅዳሩ ፈሕኩም ፈአንተ ልዋሒዱ ልቀሃሩ ሰምታችኋል። ይህን ኢያዘን ብላ በሉት ما شئت አንተ የፈለግከውን ነገር ለማ ሻት الأقدار ቀደር የሚባል እንዳንተ መሽያ የላትም እንዳንተ ለሼኮቻቸው ነው የሚሉት ቀራሚጣ የሚባል ለሼኮቻቸው ነው የሚሉት ማሺኢት አንተ የፈለግከው ብቻ ነው ቀደር ደግሞ በሰው ላይ ማድረስ የሚችለው አንተ የወሰንከው ብቻ ማሺኢተ ላ ማ ሻአት الأقدار فاحكم فأنت الواحد القهار ሰምታችኋል عياذا بالله طيب شغلتنا يا أخي እንባልህ እሺ አውላ ቀራሚጣ እሺ አ አይ እንትኑን ለቀደም የሼክ ረስላን ንግግር ነው አማምጣ እስቲ ፈቅለ አያ አውጣ እስቲ እስከዛ ንቅራ እሺ والباطنية ባጥንያዎቹ እንደ ፍላጎታቸው ተፍሲር የሚፈስሩ ማለት እኮ ነው ወለዚነ ምን ዩኡዙነ ልሙእሚኒን ወልሙእሚናት የሚለው ቁርአን የለም እንደ አያው የለም ወለዚነ ዩኡዙነ አልያን ወፋጢማ ባጥንያ እነዚህ ናቸው። አንተ ተፍሲር አልባጥኒ አታውቅም፣ እኛ ነው የምናውቀው። ሄዲያ ትቀራም ሲባል እኛ እንቀራም ለጀማዓ ተብሊግ ምን በስተቀር አዎ እኛ ካሽፍ ነን ይመጣልናል ዒልም የሚባል በልሺ ፈኢነሁም ዩአዊሉነሁማ አልጀነት ወናሪን ደግሞ ተፍሲር አድረገ ወደ ነገር ይለውጣሉ። ይሄ ጀነት ማለት የሰራውን አብሽር፣ ጥሩ ነገር ሰርታል፣ ጥሩ ነው፣ ማሻአላህ ሂድ፣ በቃ ጀነት መግባት የለም። አዛብ የሰራም አንተ ባለገ ጀዝባ፣ ለምን መጥፎ ነገር ሰራ፣ ሂድ፣ በቃ አንተ ታዊል። ይሄ እኮ ነው ዋብን ያ ኢኽዋን አይቀጡም። ምን ለምን ይቀጣል ታዲያ? የለም መጥፎ ነገር ሰርተሃል፣ ባለገ አብሽር፣ ለአንተ አይደለም ማን أعوذ بالله فهو هؤلاء برو فإنهم فهؤلاء كفار بالله عز وجل أيوة لكافر قدال አይደሉም ይይ ለካፍረ ቁዳላ አይደሉም የወጡለት አይዋ ወጠለት ከፋር ማለት እኮ ነው ሙልጭ ያሉት አይዋ ትክክለኛ ኩፋሮች ናቸው فلا بد ከፈት በቃ ሌላ ጊዜ ትከፍታለህ ቶ خلاص እሺ የለም فلا بد من الإيمان بالجنة والنار واجب ነው بوجودهما وأنهما مخلوقتان ثابتتان بالكن بالأيوة بال- بالكتاب والسنة ومن قال زلاي ومن قال أن الجنة والنار تفنيان عند يتفعلوا يلم وأنهما غير موجودتان يلم قالوا طيب عندنا يلم بمسرتهم يلم ሌላ ደግሞ ከአሉ ጀነት ከገቡ በኋላ ትጠፋለች አዛብ ከገቡ በኋላ ይጠፋሉ ያለው ሰው ለቡድ ዋጅቡ ምንድነው ካፍር ነው أولئك المجرمون لن يسكتوا عنكم هم حلفاء اليهود حلفاء الصليبيين حلفاء الماسون الإخوان المسلمون أكبر ابتلاء ابتلى الله به مصر والأمة الإسلامية والله نعم ትክክል ነው ትንሽ ከአልባኒ ነው إخوانيا ሹፍ ሰዎቹን አይሽሹ እነዚህ አሸር ናቸው الناس አርቁ هذا إخواني ضال ومبتدع فاحذره لا تشتري منه ولا تبع ولا تسلم عليه ولا ترد عليه سلاما ትክክል ነው ናም ትክክል ነው فإنه خائن ኻይ ነው أنه يخون الدين فكيف لا يخون ናም ትክክል ነው እም ረስላን ያኒ ሼክ ነን ያኒ Nama kan nama segera namni garee ni nama firqaa ikhwaaniyootaan kana firqaa taa'aa jedhanii ባለገ ሱኒ ነው ይስኑ ምንም ስለ ኪታብ ነው ኪታብ ሱናን ቀርተና ምናምን ያሉ ምንም አልቀሩም አሊፍ ባ ያስፈልጋቸዋል ገና እም፣ አሉ በተሸ- በተሸ- በተለይም ሻሸመኔ መላይን በላይን ወላሂ ወላሂ nama galfaa على السنة ممكن واحد نصف نصف بلو نصف المئة بلو نصف نصف الواحد بلو زي يلو امم يتوسنوا جماعات አሉ طلاب العلم አሉ امم اما ሌሎች ما في يلو طيب እሺ وأنهما داران ቦታውን- حقيقتان እያጠፉ ያሉት መንሀጅ ኪታብ ሱና እያጠፉ ያሉት መሻይኮች ናቸው ያኔ امم በተለይ አኢመቱ المساجد لعل ممكن የሐዋሳ ሳይሻል ይቀራል እናንተ ነው የምታውቁ አህሉ መከተ አድራ ቢሺዓቢሃ መካ ሰዎች ደግሞ መካ ውስጥ ያለውን ደግሞ እነሱ ነው የሚያውቁት በል እሺ وأنهما داران حقيقتان ትክክል ናም ሐቂቅየታን ወሐቂቅየታን ነው حقيقيتان እሺ دار للمتقين በደንብ እየቀራ ነው ودار ስላለን እንደ للكافرين እያጠፋ ማልፋት ጀመርኩ እንደ እሺ ያለው የላ እሺ وهما باقيتان ናም ወማ وهما መውጁታን موجودتان الآن አሁንም አሉ ናም مخلوقتان الآن ናም ለሚፍል አይወ ናም ቂል ነዓም አንዳንድ በሐዲስ ውስጥ ሰውየውም ባገኘው ባገኘው አላህ ሙእሚኖቹ በሚጨምር ቁጥር አላህ ይፈጥራል አሉ። ነዓም አመና ቢሂ ወከዚህ በፊትም የተዘጋጁም አሉ። ብዙ አንዋል አለ ለካ ብዙ ተዘጋጅታ ሙስሊም ሙእሚኖቹን የምትጠብቅም አለች። ነዓም አላህ ደግሞ ሌሎቹ ሙእሚኖቹን ካየው በኋላ የሚፈጥርም ዳር አለው። አመና እሺ وباقيتان لا تفنيان ايش ردا على شيخ الاسلام تيميه يلا ايش قال تعالى في الجنة بارزاف من هاي الرزمار قالوا ايش يلا ايش أعدت شيخ الاسلام للمتقين ስለ ጀነትና ስለ አዛብ ምን ይላሉ ስለ ባርዛፍ ምን ያህል ርዝመቱ ነው ምን አስ- ምን አስ- ምን ያህል ይረዝማል አሉ ብዬ ነው ነገርኩ እሺ ያላው ለምን ይሄ አጣጠፋውኝ አላጠፋውም። አይ ሼክ ልሳም ተይሚያ ስለ ጀነት ምን ረደን አላ ሼክ ልሳም ተይሚያ አላልኩም። አሁን እሳቸው ረድ ብያለሁ። ይሄ በዚህ ማንኛውም ሰው ያውቃል። ዋዘህ ነው። ሼክ ልሳም ተይሚያ ስለ ጀነትና አዛብ ምን ይላል ስለው ባርዛፍ ምን ያህል ርዝመቱ ምን ያህል ነው አሉ። አልገባችሁም? ለሱ ነው የገባ እሱ ነው የታወቀ ነው አይደለም ሼክ ልእስላም ተይሚያ ጀነትና አዛብ የሉም ይላሉ። አይደለም እንዴ? ተፈናያን ይላሉ። አይደለም እንዴ? እሱ ደግሞ ሼክ ልእስላም ተይሚያ ምን ይላሉ አለኝ። ተመልሶ ተህሲል አልሐስል ያለውን ነገር ጠየቀኝ። ባህር ዛፍ ርዝመቱ ምን ያህል ነው? <laughs> በተቃራኒ እሺ፣ እንደዚህ እሺ፣ ለሱም ገብቷል። ኢዘን ተፈናያን ረዱን አለየ ላይ እሺ ብዬ እኮ አንዳንድ ቦታዎች ሼክ ልእስላም ተይሚያ ረደ። እሳቸው ባጠፎ እንከተላቸውም በአህሉ መካ ላይ ዑምራ የለም ይላል ايوه تبع ابن عباس እኛ ግን ረደን عليه والله يقول اتموا الحج والعمره لله ማንኛውም ሰው ايوه ሐጅና ዑምራ አድርጉ ስላለው አ- አህሉ መካ ይባላል ሁሉም ነው እሺ የለም قال تعالى في الجنة يلا لا لا تكثر السؤال لا تكثر السؤال هذا ما ليس منهجك ايه ወንዲነማ ቱመታ ከስማ ፈገሩ ፈኒ ከሩቅ ቦታ መጥቶ ይችኛው ነገር በሳምንት ነው አንተ ደግሞ በየቀን አብ- አብረን እየዋለን ነው አይደለም እንዴ ሐቁ የነሱ እኮ ነው قال ወብዳ تعالى في ምን ተውሉ الجنة የሚል በዚህ በነሱ ላይ ነው አሁን ሐቃቸው የነሱ ነው እሺ ወኢላ اذا كان واجب ከሆነ እንጥ- እንፈልጋለን ተገቢ ጥያቄ እሺ የለም قال تعالى في الجنة أعدت للمتقين እሺ وقال في النار أعدت للكافرين አንድ ሰውዬ እኔ መጅኑን አለው መጅኑን መቼም አይደለም እኛ መጅኑን እንላለን ሼኪ ነው በ- የዛሬ አመት ምናምን አካባቢ ነው ስድስት ወ- ያኔ አህባሾች እንመጡ መለስ ዜናዊ አልሞተም እንዴ? ሰው ፊት ለፊት መቼም አዳራሽ ተነስቶ ሰማው ነው። ሐቂቀታ ነው። ይሄ مشهور ነው። اللهم ربي መለስ ዜናዊን ደግሞ ጃነት الفردوس ከጃነትም ደግሞ ጃነት الفردوس አስገባልኝ ብለው ሺህ አብደላ አለው። መቼም ሺህ አብደላ አይደለም ሴት አብደላ ሴት አብደላ በልሽም ነውዝ ሙስሊም ቢሆን نعم ወማ ዱዓኡ ልካፊሪን ላ ፊደላ እያለ ይሄማ ከዛ መክፈርም አልፎ ጀነቱል ፍርዶስ ይገባሃል። እሱ ባላ እጅ ነው ያለው መቼም እሺ፣ በሱ እጅ ነው ያለው። ወከሊመቱ ዒደት ሀውላ መጃኒን ነው መጃኒን ነው እብድ እንደፈለገ ነገር ይናገራል። በለሽ አለ እዚህ ላይ አላህ መግፈር ላለው ሰው ብዙ ነው። እኛ የምናውቀው አነል አዛበ ሳቢት አልኩፋር አለም ነው አይደለም ወይ? ከይፊያ እንዴት እንደሚቀጣ አላህ ነው የሚያውቀው። ወላ የቁሉ መን ለሁ አቅሉን አድና ምን ዱጃጅ ምን ዱጃጅ ገባችሁ? መን ለሁ አቅሉን መን ለሁ አቅሉን አድና ምን ዱጃጅ ከዶሮ ደግሞ የሚያንስ የሚያንስ አቅል ያለው ሰው እንደዚህ አይናገርም ዶሮ ራሷ ደግሞ እሷን የሚበላትን ነገር ካይ ትይዣለች አቅል ስላላት ነው አለይስ ከዛሊከ ያቂ ያቂ ሱብሃንአላህ يقول اللهم اغفر له بالغ يبالو جذبة ابد ايشي يلا وكلمة عدة دليل على يلا انتنا نعلم يفلقون قوم دون هون ابادولا ورمونو هل نقول له من اهل الجنة عياذا بالله اعماله من الكفار سوين مسراو ليس مسلم كموت مسلم لالن اعوذ بالله من الشيطان الرجيم ولا يشهدون اهل السنة والجماعة طهوي كرتاتشو على علمني ايه القراتشو مني ولا يشهدون ولا يجزمون እንደውም ለሙስሊሞቹ ደግሞ ፈማ ባሉከ ቢልኩፋር ደግሞ ኩፋሮቹ ምን ያህል ነው እንደው አህሉ ሱና ወል ጀማዓ ለሙስሊሞቹ ራ ወአለይኩም ሰላም ለሙስሊሞቹ ራሳቸው ለሙስሊሞች ጀዝም አያደርጉም እከሌም አህል ጀና አይሉም ለሙስሊሞቹ ራሳቸው ኩፋር ይልቅና እንደውም አዑዙ ቢላህ ያላ እሺ وكلمة عدة دليل على أنها موجودة ومعدة ናም መኖሯን ደግሞ መዘጋጃቷን ደግሞ መስረጃ ነው ወለይሰ ማዕናሁ አነሃ ትኽለቁ ፊማ ባዕድ ካሁን በኋላ ትፈጠራለች አይደለም ማኖሯ ነው እንጂ የምታመላክተዋ ተዘጋጅታለች አለች። ይህንን እንካን የሚያደርገው ካፈር ነው። የወጣለት ካፈር ማለት እኮ ነው። እሺ የለም ቢደሊል አነ ነቢይ ሰለላሁ ዐለይሂ ወሰለም ዘከረ በሁሉም ነገር ማስረጃ ያስፈልጋል። ማን ነው አቡ ፋጢማ? በሁሉም ነገር ላይ ከሙብተዲያ ያስፈልጋል። አማ ምን አህል ሱና ለዓለ ሙምኪን ለሌላ ረድ ከተፈለገ ነው እንጂ مسرجة مفلق مبتدئ أن مسرج كمبتدئ يفلق على مسرجة يلا إيشيم بدليل أن النبي صلى الله عليه وسلم أن مولا ما صار سوى شو بيبوتاو أدلة أدلة يالو السم سما ابدنا عسرت ما هو الدليل على على إسراء <laughs> إيشي يلا بلشيم بدليل أن النبي صلى الله عليه وسلم ذكر أشياء تدل على وجود الجنة والنار منها قوله منها قوله صلى الله عليه وسلم إن ش... إن ش... إن من شدة إن إن شدة إن من شدة ما تكون لعل بنزع الخافض الزان ترى إن من شدة الحر إن شدة الحر يشلال أيوة تفسير يفلقنا እንጂ የጀሃነም ሙቀቱ ደግሞ ብር- መበርታቱ ደግሞ ጠንከር ማለቱ የጀሃነም ንፋስ ነው له نفسان نفس في الشتاء ونفس في الصيف نفس تاوق على شو لمدي ها تنفاش هالو ما تكونوا عندي بكرمت عندي ببغا ما تكونوا واضح يا اخوان ليس بواضح يعني من شدة الحر إنيا قال له الدنيا حر له إيه كيفية دنيا قال له إيه ناو دنيا قال له حرون الله من يهل الدنيا الله نمتاو ما يقول አንዳንድ ጊዜ ሙቀት በጣም ከብ- የከብድ ናም ከበድ ናም ሲል ናም እሱ ከጀሃነም في الدنيا የመጣ نعم ነው። نعم آمنا አሁን ብዙ ሰው ሞቷል እዚህ ህንድ ጃፓን ጃፓን ውስጥ ህንድም እንደዛ ነው ህንድ ነው የመሬት መንቀጥቀጥ አይደለም አዎ፣ ሙቀቱ የሆነ- ሙቀቱ ነው አዎ እንደዛ ነው ጃፓን ነው። وقال في شدة البرد وقال في شدة البرد جعل الله لجهنم نفسين أيوة تنفلت تنفاش هذا الرجلت نفسا في الصيف وذلك أحر ما تجدونه ماشي ونفسا في الشتاء وذلك شدة البرد فهو من, من زمهرين من حرير بلو من حر بلو من حر زمهرين مالت بتأم حيل ما تكونوا جهنم سموك ما من حر جهنم زمهرين مالت أشد الحر بلو أشد الحر ከሙቀቱም ደግሞ የባሰ የበለጠ ማለት እኮ ነው። ያዘን ብላ ፈደለ ዐላ አነሁማ መውጁደታኒ። እሺ ማኖሯን ደግሞ ያመላክታል። በዚህ ላይ ጀሀነም እንዳላት ደግሞ ያመላክታል። በዚህ መስረጃ ሁለት ሊአነ ለሃ ሁለት ትንፋሽ አላት። አንድ ጊዜ በክርምት አንድ ጊዜ በበጋ ከተባለ ለካ ጀሀነትና ጃኤዋ ጀሀነም ማኖሯን ያመላክታል። በዚህ መስረጃው የላ እሺ ያ አዩሀል ቀራሚጣ ወልባጥንያ አንተ ቀራምጣ የሆንከው ባጥንያ የሆንከው ቀራምጣ ምንድን ያልከው ምንድን ያልኩት አለዚነ የአላህ መሺአና የመክሉቆቹ መሺአ አንድ ነው አይበላለጡም ሙሽተሪክ ናቸው የሚሉት ዋዱ ነው ግልጽ ነው ቀራምጣዎች عليهم ما يستحقون من الله عز وجل طيب እሺ ከሌሎቹ መቼም በአንዳንድ ነገር ይሻላሉ ማን እንድሪስ ግን ጥሩ ብዬ አልቀበልም በእኔ በኩል መሐሲን ለአለም إن للإخوان صرح من دنا الكور غسوا إن للإخوان صرح كل ما في حسن إن للإخوان صرح كل ما في حسن لا تسل من بناه إنه البنا هزن يم بزي كتاب بأفلام تافربات ملو إن للإخوان لا إخوانوቹ بارتي صرح ፎቅ እንደ ፎቅ እንትና ደረጃ አላቸው። የሚያመር ነው፣ ያማሬ ነው። ኢነ ልኢኽዋን ሰርሁን አይዋ ኩሉ ማ ፊ ሐሰኑ ኢኽዋኖች ዘንድ ያለው ሁሉም ደግሞ ያማሬ ነው። ነገር ግን ልብ አድርግ፣ ላ ተሰል መን በናሁ ማን ነው እንደዚህ ኢኽዋኖቹን ያመሰረተ ብለ እንዳጠይቀኝ። ኢነሁ ልበና ሐሰኑ ኢነሁ ሐሰኑ ልበና ማለት ነው። ባለጌ በለው ውሻ እሺ ተደላ አረብኛ ያውቃል መቼም ናም አረብኛ ይችላሉ እም ዒልም ይችላሉ ናም ከነሱ አሁን ናም እኔ ናም ጥሩ ነው እንድሪስ ያለው አናን ዶክተር መሐመድ በልታጂ ሰምታችኋል ይሄን አልሰማችሁም ሰውየው ወይን ካነ ኢኽዋኒም ቢሆን ጥሩ ሙአለፋት አለው ተጠቅመናል ናም ናም በተለይም ፊ አይዋ ፊ ኡሉም አልቁርአን ኡሉም አልቁርአን ከተጅዊድ ጋር የተያዘው ከሱር አልመኪ ወልመደኒ ከናሲክና መንሱክ ከሙሕከምና ሙተሻቢ ከልአዋምር ወነዋሂ እነዚህን ሁሉ በጣም ሰፋ አድርጎ ተናግሯል። ቢአላፍ ልመራ ከኛ በላይ እነዚህን ግን እንቀበላለን። አም ትክክል ነው ያልከው፣ ዋድህ ነው እንቀበላለን። እኔ ሳይሆን ዑለማዎች የሱዲያም ይቀበላሉ። መሰለን ዶክተር ዩሱፍ አልቀርዳዊ ኪታብ ፍቅሁ ሱና ይላል። ሼካችን ወስዩላም ላሉ واستفدت من كتابي في فقه السنة بتأم تتقيم ما لو يلالو أيوة فقه الزكاة واضح نو فقه الزكاة أمم إذا هم نوم سايهون تروي هنا نجار إنك أبلا نعم إني نفي لما درج فلك هو تلاقي مبتدي لاي يا إخوانا وشو منهج من باب الموازنات ترونه كالكول إلى الزاهر والنزيس لمنوين إيه ብቻ ነጠ ብቻ የምጠይቀኝ ጥሩ ነበረ ላ በጃማ ላይሽ የለ የለ ይሄ አሁን ብዙ ክትስተፋድ አድርጋለሁ አሁን ይሄ መሐመድ በልታጅ አሁን ታስሯል الرابعة الأدوية በዚህ ያ በሰላም በዛ ሰላሳ ሙዛሃራ ላይ የሱም ልጅቷን ተገድላለች የሰውየው የሰውየው ልጅቷም ገደሉበት አይዋ በጥይት አይዋ ልጁን ደግሞ አይዋ ልጁም ደግሞ እስር ቤት ነው ባለቤቷም ደግሞ በጣም እንትናውናለች ሰውየው ግን ዑለማ ነው ሐቂቀታ አመን ናም እኔ ሳይሆን ብዙ ዑለማዎች ነው እንትን አሉት مثل هذا እንቀበላለን ማን እንድሪስ ናም ومثل يوسف القرضاوي በአንዳንድ مثلا في فقه الزكاة እኛ ሳይሆን ሌሎች ዑለማዎች ስልጥቀም እንቀበላለን አማ من ناحية للمبتدئين ግን እነዚህ ጥሩ ነው ምናምን ብለ መናገር لعل ممكن من باب ሌላ ይመስላል እ طيب እሺ فدل على أنهما ግልጽ ነው አይደለም? موجودتان አይድ القرن አሁን በራሱ ክታብ ጥሩ ነው ላ ተሕዘን አንዳንድ የሆነ ነገር አለበት እንጂ ወላ ያዕሪፉ አሁን ጥሩ ነው ኪታቡ በሌላ አሁን ደግሞ በተልኺስ ሙስሊም ላይ ታሊቅ አድርጓል ጥሩ ነው ነገር ግን እነሱን አንዳንድ ልክ ታሊቅ እያደረጉ ራሳቸውን ነገር ትንፋ እንትና እዛ ውስጥ ተነፍሳሉ ለዛ ነው እንጂ ላለ ሙምኪን ናም ዮ ናም ላኪን ሚን ባብ الموازنة ሙዋዘና ታውቃላችሁ እንዴ እ ሙዋዘና ማለት እነሱ ሸርና ኸይር እነሱ ዘንድም አለን ብለን ጀዝም ማድረግ የለብንም የላ ላኩልም የላ ايه فدل على أنهما موجودتان بل والجنة كذلك موجودة أعدها الله للمتقين ايوه ጋሩ አይደለችም ምን እንደሆነች አላህ ነው ናም ወስፍ መጥቷል ነገር ግን አንተ ጥሩ ነገር ሰርታል ሂድ ከዚህ ማለት እንደዛ አይቻልም የለም وكل بهما ملائكة አሉ መላእክቶቹ ለዚህ وفي حديث عبادة بن واضح ነው الصامت توكيله؟ رضي الله عنه ያልገባችሁ እም እሺ የላ እ ዜጋ ማለት ነው። እ وذلك شدة البرد فهو من جمهور الجهنم من فيه من من حر جهنم ማለት እኮ ነው من حر جهنم በረዶ من حر ج- وعليكم السلام እ በረዶ እንደዛ ይሆናል ማለት ነው። አዎ በጣም ይሞቃል ማለት በረዶ በረዶ በረዶም እንደዛ እኮ ነው ቆይ በአሁን ሰዓት በረዶ በጣም በኃይል ፍሪጅ ውስጥ ዱንያ አሁን እስቲ በአሁን ነው አንዳንድ ጊዜ ሲ- አንዳንድ ጊዜ ሲቀዘቅዝ هل تستطيع أن تخرج ከቤት መውጣት ትችላለህ ቦታን አሳዩት እም ከቤትም طيب ነው ፍሪጅ ውስጥ ካስቀመጥከው በኋላ ለው جعلته على ذكرك ምን ያህል ይሰማል ዋድህ ነው ያኪ ምሳሌው አልገባችሁ እ ግልጽ ነው አለ طيب ያልገባ መቼም ጠይቀኛል እሺ ሙሽራ ሆኖ ሙሽራ ሆነ እንዳቀር ያኪ ያልገባ ጠይቀኝ ናም ከዚህ በላይ ነው ከፍሪጁ ደግሞ ከሚያቀዘቅዘው በላይ ነው طيب እሺ وفي حديث عبادة وكل بها ملائكته هناك ملك الموت ايوه ايه نعم ملك عزرائيل مبالو هذه تسمية عامة تسمية تسميه العامة ገጠሬ ወይም ደግሞ ስለ ዲን የሚያውቁ ሰዎች እንትና የሚሉ ነው እንጂ ወለይስ እንትና አይደለም እሺ መለኩ الموت خازن هذا جاء بالحديث طيب يلا وف- وفي حديث عبادة بن الصامت رضي الله عنه ايوه أن رسول الله صلى الله مم. عليه وسلم قال وبات بن الصامت الداري ايش انا رسول الله صلى الله عليه وسلم من شهد ان من شهد ان لا اله الا الله وان محمد رسول الله وان عيسى عبد الله ورسوله وكلمته القاها الى مريم وروح منه وان الجنه وروح من الله وروح من الملو وروح من الله بلو زالاي وجزء من الله አይደለም وروح من الله بلو አንዳንድ ሰው ደግሞ والذين في قلوبهم زيغ يقولون وروح منه جزء من الله اي جزء من الله لالو مين مالت تبعيضية لالو تبع بعربية قوم قامته تبعيضية جمع عند كف كف منو عند كفيل مالتنو أيوة لا من الله بلو هو تون حس هذا رجو أمم لا قل من الله خلاص سبدا للذريعة باب ولا مزقات من الله ولا أنت ذاك كفتو تبعيضية من بال زيوس أشارة بلو አንተ ያላወቀውም እሺ ተብዒድያ ለምን እንደሆነ የማይሰራው ከሀ አደሚር ጋር ነው ከሀ አደሚር ሀ አደሚር ካ- ከተያያዘችው ሚን አሰራም ነው ተብዒድያ የሚባል የለም በለው አንተ ወይም በር እንዳከፍቶ ከዚህ ሁሉ የለም በለው እሺ وأن الجنة حق والنار حق أدخله الله الجنة على ما كان من ስራ العمل. ካለው ኢዛ ይሹፍ ኢዛ አሚለ ላ ኢላላህ ብቻ ባፍ ካላለም ኢዛ አሚለ ቢሙቅተዳሃ ላ ኢላላህ የሚሰጠውን ከ- አይዋ ላ ኢላላህ የሚሰጠው ነገር አለች የለም እንዴ በዛ ከሰራ ወቢ አይዋ ወማ ዩዳዱሃ እሷ የእሷ ተቃራኒ ደግሞ ከዛ ከራቀ ዋድ ነው ወማ የንቁስሃ እሷን የሚጎላትን ነገር ከነዚህ ከራቀ ወቢ አርካኒሃ አነፍይ ወልኢትባት ዝም ብሎ ምን ቃል ኢላላህ ደኸለ አልጀና خلاص በቃ እም እነዚህ ነው እንዴ ላ ብዙ ነገር ተፍሲር አላት አይዋ يلا ايش الشاهد في قوله ايوه بلا الى الله بشاسر عليه يلم ليلا صلاه كسجدين ونجي واضح نو من قال الى الله دخل الجنه على يلم اذا صلى وصام وزكى واضح نو واطاع الله واطاع رسوله بوزو نجر نو الا ما كان من العمل اي الا ما عمل به بلو كسراو سرا غار نو انجي لا الله بشاس لا يلم قلت يا اخوان طيب يلا ايش እዚህ ላይ ደግሞ አንዳንድ የአይማዎቹ ለዓለ ሙምኪን ቀድ የኩን ሚን ጀህል ነው ሰዎቹን ሻሃዳ ሲያስገቡ ወንድ እጅ መያዝ አለበት ናም ይቻላል ዩስተሐቡ ይቻላል ዩስተሐቡ ይቻላል ሴት ግን እዛው ነው ዋድህ ነው ፊት ለፊት ትቀመጣለች ሻሃዳ ማስያዝ ይቻላል አሞ ወንድ ግን እጅ ካዘም ፈላ ሐረጀ ነገር ግን አሽሀዱ አላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ ወአነ ዒሳ አይልም አንዳንድ አይማዎቹ ለሁና ኸጣ ነው እም አዎ የግድ وأن عيسى عبد الله ورسوله وأن الجنة حق والنار حق والبعث بعد الموت حق እነዚህ ሁሉ ማለት አለበት نعم يلا الشاهد في قوله دانياتا الجنة حق والنار أيوة حق سرجع الجايشين وفيه استفتاح النبي صلى الله عليه وسلم بس استفتاح شون سكفت النبي صلى الله عليه وسلم ديت مملو بصلاة الليل أنه قال لقاؤك حق ووعدك حق والجنة حق والنار حق شو استفتاح بذوكونو ليس لواحد بيتشار اللم استفتاح ساتشو صلاتاتهم مكفشا ما درقوا دعاء بزونو لكن وقتك هل ترسبه ካልጨረሰብህ ማይዋ ማለት አለብህ ሁሉንም ኢማሙ ግን የተወሰነ ግን ማውሰድ አለበት اللهم اني وجهت وجهي الذي فطر السماوات والارض ሌላ ምንድነው اللهم اني الى اخر እም الى اخر يلا قوله وأنهما مخلوقتان الان قالوا نعم أي مخلوقتان الآن نعم قوله الجنة في السماء السابعة وسقفها العرش ሰቅፍ ማለት صح ጣሪያ في ነው الحديث- ብያለሁ ቅድም ጣሪያ እም هذا صح في الحديث መጥቷል إن في الجنة مئة درجة أعدها الله للمجاهدين في سبيل الله اللهم اجعل ትክክለኛ ሙጃሂድ አላህ ያደርገን هل هل الذين الآن يجاهدون في سوريا ኒዛምን ደግሞ የበሻር አልአሰድ ኒዛም ወይም ስርዓቱን ለማፍረስ ወይም ደግሞ ለማጣል የም- የሚሯጡ ሰዎች ወይም ጂሃድ የሚታገሉ ሰዎች ሙጃሂድ ናቸው ናም ናም ቢቀውል ለማ ምንሁም ሼክ ሳልህ አልፈውዛን ናም ሩሙዚሂ ይህንን ኒዛም ደግሞ ሶሻሊስት ስለሆነ እሱን ለማ- ለማጣል ጂሃድ የሚያደርጉ ሰው ሙጃሂድ ነው ላኪን ሙስሊሞቹ ሙስሊም እርስ በራሳቸው አይደለም የሚሉ አሉ አላኩል አልጂሃዱ ፊ ፍልስጢን ነው ከእስራኤል ጋር والجهاد هم كتنظيم الدولة جهاد ألم مم. ما ما يسمونه الآن تنظيم الدولة الإسلامية اي سي سي ميلوت ሀዛ አፋችን አነ ላ አቁል ለሁ ኸይር ወላ አቁል ለሁ ሸርም አይደለም። እዚህ ላይ የሆነ ነጋ የደረሱን አንዳንድ እንትና አለው ሸሪጥ አሉ። አነ ላ አቁሉ ኸይረን ወላ አቁሉ ሸራን አክታሩ ስኩታ እስከላስ እሺ ሐታ ተበለን እስካሁን አልገባኝም። ብዙ ደግሞ በእነሱ ላይ ረድ ያደረጉ ለማዎች አሉ ተንዚመ ደውላ ላይ ሌሎቹ ደግሞ ስለነሱ ደግሞ ኺላፍ አልእስላሚያ ብሎ የሚናገሩ ለማዎች አሉ። እስካሁን ደግሞ እርዳታውን ከማንኛውም ሀገር አልተቀበለም የሚሉ አሉ። አን ሀቂቀታን አስኩት ይህ ለእናንተ የገባኝ ከሆነ አዕጡን ልዕልም ዕልም ከእውቀት በዚህ ዙሪያ ካላችሁ ስጡኝ ማስረጃ ትክክለኛ ሰሚና ብልሸሪጥ ወብልቲቪ የተለያዩን እየሰመኑ አልሙሂመና አስኩት ናም ማ ደረጀ የባለፈው አሁን ባለፈው ኢትዮጵያዎቹን እሱ አላረደም አሁን አስመስሎ ይላሉ አሁን ሰሚዕቱ ለይለ ሱለሳ ያለፈው ማክሰኞ ደግሞ ባለ ቀናት አልጀዚራ እነሱን መስሎ ነው እንጂ ተንዚመ ደውላ እንደዛ አላደረግም የሚለው አስተባብለዋል። ወላሁ አለም እኔ ማድሪ አላ ኩልን ወስኩቱ አውላ ምን ናሂየቲ ስላልገባኝ ነው እ ብዙ አሁን እነሱ ክላበል አልኸዋ ክላበል ኸዋሪጅ ውሾች ናቸው፣ ምንም የማያውቁ ናቸው፣ ዒልም የላቸውም። ዝም ብሎ ደግሞ በአሜሪካና በእስራኤል የሚንቀሳቀሱ ኢላ አክር ይባላል አይደለም አለ ከዛለክ وعكسهم ሌላ አለው اذا اذا ظهر لك الخير ይላል ሼክ ልሳም ተይማን ሼክ ልሳም ተይሚያ ይሄንን ቃይዳ ውሰድ اذا ذاك اذا ظهر لك الخير والشر فاختر السكوت واضح ነው ሁለቱም እኩል ነው እሺ ያለው እኔ በእኔ በኩል ነው አልሙሂም ሙምኪን ለዓለኩም ከእናንተ ዘንድ በተለይም ተማሪ ወይም ሌላ ማስ እና የሚከታተል ሰው ካለው ለዓለ ሙምኪን ሊያውቅ ይችላል ወላሁ አለም እሺ ማ በይነ ደረጀተይን ነገር ግን ሼህ ሳል ፈውዛን ሁሉም ሰው ማንኛውም ተስማሙና ይህንን ሰውየው ህዝቡን የሚጨፈጭፈውን ሰው ውድቅ እሱን ለማጣል የሚሯጠው ሙጃሂድ ነው ብለዋል ናም ما بين الدرجتين كما بين السماء والأرض ናም አመነሱ فإذا ሙጃሂድ سألتم ትክክለኛ الله- አላህ አድርገን እም፣ ነገር ግን ሙጃሂድ የምትሆነው በአሚር ሸርጥ ነው ኢማሙ አልአዕዘም ይሄ መስጊድ ውስጥ የሚሳ- የሚያሰግድ የለም። ይሄ ምንም እንትን አይደለም። ከፈለጉ ኮሚቴዎቹ ያባራሉ። ይሄንን <laughs> ይሄ ኢማሙል አዘም አይባልም። ይሄ ጠቅላይ ሚኒስትር ወለይታው እሺ فإذا سألتم الله فاسألوه سمنا من سلا سم ريموت نجيم أرلم دي ها كهلا من قسم نعم يلا ايشي بل فإذا سألتم الله فاسألوه ايش فاسألوه الفردوس فإنه أوسط الجنة فإنه أفضل الجنة بلو أوسط ألم فإنه أفضل الجنة بلو وعلى إيه. الجنة محل جنة محل أفضل الجنة بلو أنت كذي بفكر تعال مثلا إيش أفضل الجنة بلو أفضل الجنة بلو أوسط إملو زلاي معنا أفضل الجنة نو آه وسط الجنة أدلم أفضل الجنة بلو وعلى الجنة ماشي وكجنة بلاي نو نعم ومنه تفج ومنه تفجر الأنهار الجنة كزانو دمو جنة دمو انزوش جاز كزانو من منجوت የሚመነጩት እም አንሃሩል ጀና ወል- ሁሉም ቦታ ደግሞ የሚጓዙ ወንዞች ከዛ ነው የሚመነጩት دل على أن الجنة في السماء في عليين የምትለው ቃል ነው ደግሞ የሰጠን قال تعالى كلا إن كتاب الأبرار እዚህ ላይ ከላ لفي ደግሞ عليين. ከአሰራም ማዕና ሙልጋት ናት ይይ ሌላ ቦታ ከሊመቱ ረዲዒን ወዘጅር ናት አይደለም እንዴ እዚህ ላይ ከሊመቱ ሀላክን የምትል እዚህ ላይ አይሰራም ከላ ለኢትማም الجملة አረፍተ ነገሩን ደግሞ لما موالات نونجي انتنا علم كلا اسمه ما تكونه اي ليس كلا كلمة زجري وردنا علم تنكك مالات يجان ايا ان الابراء في سجين علم زلاي ان الابراء في اللجين علم ملو كلا ترقما يلجم معنى ترق... معنى يلاتم زلاي يا اخوان فلا اقسم اندلاي شوف لا اقسم فلا اقسم لا اقسم بهذا البلد لا اقسم بيوم القيامه لا يمتوا اكثر من زلاي የቁሉና ዛኢዳ ዋድህ ነው። ላ አቅሲሙ ቢሃዛ ልበለዴ እንደዛ ነው። በዚህ አገር አልምልም ማለት የለም ትርጉሙ እንዲህ ስታየው አይልም ወይ ላይቷ ዛይድ ናት። የለም ትርጉም ሙሉጋት ናት። ይሄም እዚህ ላይ ማዕናት የላትም። ግልጽ ነው ያይሆን ለአለ ሙምኪን ኢንሻአላህ ተፍሲር አንድ ቀን ስትቀራው ድሮ እዛ 05 መባል ሻህነ ውስጥ እንደዚህ ሰምተናል ትላለህ። እሺ የሆነ አንድ አማርኛ የሚያውቀው ሰው ነው ያስቀረነ እሺ በል أعلى እሺ شيء እሺ أعلى شيء እሺ والنار في أسفل السافلين قال تعالى قال تعالى كلا إن كلا إن كتاب الفجار لفي سجين ايوه وما أدراك ما سجين ማ ሲጂን ቡኮ የተቦካ ነገር ምን ማለት ነው የተቦካ ነገር ምን ማለት ነው ኪታ አይዋ ሲጂን ማለት የተቦካ واضح ነው ወአምጠርና عليهم ምንድን ነው ያ ምን ስጂንን የተቦካ ድንጋይ ማለት እኮ ነው እዛ ነው ያለችው ማለት እኮ ነው እዛ አካባቢ ስጅል ባለበት ወይም ደግሞ መዝገብ ያለበት ቦታ የተቦካ ደግሞ ለጀሃነም ሰዎች የተዘጋጀ ነገር አለ ያደም طيب اللهم اعاذنا الله منها امين من انت قوله ما سجين من سجين منات ነው ናም አለው። ናም እኛ ስጂን ብቻ ነው የፈሰር ኪታቡን ኪታብ አዎ፣ ያኛ ኪታብ ነው የተጻፈው ኪታብ ነው። የኪታቡ ቦታ ነው የኪታቡ ቦታ ነው ማለት የኪታቡ ቦታ ነው። ነገር ግን ስጂን በሌላ ቦታው ስጂን ግን የተቦካ ነገር ነው። እዚህ ደግሞ ማ ነው ታውቃለህ ብሎ ስጂን ኪታቡን መርቁም አለ የተጻፈው እንትን አለው نعم يلا هشيم واضح نو ليس بواضح ليس بواضح قوله قد علم الله تعالى عدد أهل الجنة ومن شمس يدخلها وما أدراك ما شمس وما أدراك أبو فاطمة هم. أبو فاطمة رجل من هواسا مدرس في كلية جامعة هواسا تفصيل ترى قال له ما هو الإنسان حيوان ناطق يمشي يمشي يمشي برجلين ويبطش بيديه يلا علم المنيشم الله جل وعلا علم كل شيء بعلمه الأزلي يلا ايشي ومن ذلك አሃ ኢልም አልአዘሊ ከተባለው ለካ ዛሬ አላወቀም ዋድህ ነው ኢልም አልአዘሊ ማለት የድሮ ኢልም ማለት እኮ ነው ያኔ ዋድህ ነው አሁን አላው አሁን ደግሞ ለአላህ ደግሞ በቀን ውስጥ ለምሳሌ አንድ ሰው መክሉቆቹ ቅድም ያላወቅኩ አሁን አንተ ያልከው ቅድም ነገር አሁን ነው የገባልኝ አይልም እንደ ሰው እ ለአላህ እንደዛ ነገር አይመችም አይደለም አንቱም ያ ኢኽዋን ሊጠይቃችሁ ነው ከኔ ጋር ነው ወይ መሽቱም ለሐዋሳ ለአላህ ደግሞ አይዋ ሹፍ ለአላህ ልክ አሁን ለሰው ደግሞ ያልገባ ነገር አሁን ነው የገባልኝ ይላል ቅድም አልገባልኝ ለአላህ እንደዛ ይመቻል አይመችም አይደለም طيب ነስክ የሚባለው አይመችናለም እንዴ? ነስክ የሚባለው አንዷ አያ አንዷን ትሽራለች አይደለም እንዴ? ያኛውን አያ አውርዷል አላህ። ሌላ ደግሞ እሷን የምትሽር አያ አውርዷል አላህ። ምክንያቱ ለምንድን ነው? ቀን ውስጥ ነው ለአላህ ደግሞ የመጣ እንደ ጥያቄ ገባችኋል? ነው ጀዋብ ያስፈልጋል። እሺ طيب እነዚህ ሙዕተዚላዎቹ ምን ይላሉ? ለአላህ ነስክ አይቻልም ይላሉ ሙዕተዚላ عن الجبائي واضح نو آل الجبائي عمراء أيوة عبد الجبار أو آل الجبائي من كمعتزلة أمير نو لا الله همتم واضح يا أخوان ناس كلال إذا نرد عليه شرعا وعقلا مسرجاو عندنا شرعا ወለዛን ያእትያንያሁ ሚንኩም ፈአዙሁማ እነዛን ሰዎች ዝሙት የሰሩትን ነገር ካያችሁ በጫማም በመስገጃም በሁሉም ነገር ግረፉ ይላል አይደለም ቁርአን አለም ይሄ የለም እንዴ ለፍዝ አለው ሰዋብ እንቀርበታለን ናም ይሄ አያ ተሽራለች አዘይ ወአዛኒ ወዛኒየቱ ፈጅሉድ ኩለ ዋሂድ ምን ምንሁማ ሚአተ ጀልዳ ለካ ዝሙት የሰራውን ሰው ያገባ እንደሆነ በድንጋይ ይገደላል ያላገባ ከሆነ ይገረፋል። ያችኛ በመስገኛና በእንተና ምናምን ማግረፍ አይዋ አላህ ደግሞ ሚነል አልአፍ አይዋ ሚነል አልአኻፍ ኢላ አፍቃድ ነው ይኸውቁ በመስገጃ ምናምን ማግረፍ ይሄን ያህል አለም ለሰውየው የሚሻለው ለወደፊትም ደግሞ ሌሎቹ አይቶ የሚጠነቀቁ በድንጋይ ሲገረፍ ነው። ዋድህ ነው። ለሌሎቹም መስላሃ ፈልጎን አላህ ሊህከምን ያዕለሙሃ ጠይብ ለዚህ ደግሞ ለሙዕተዛም ትላለው? አንድ ሐኪም አንተ አሁን ፋርማሲስት ያለ እዚህ ላይ ስለ እንትና ብቻ የሚያጠና እ ይሄ ነርስ ምናምን አለ አለ አሁን መድኃኒት ይጽፋል። አንተ ነው የምጽፈው። የታመመ ያኛ ሰውየው ነው ትጽፋለህ። ይሄንን ይዜ በቃ ግዛ ትላለህ። ልክ ሰውየው ሲወጣ ና ጥሩ ጥሩ ትላለህ። ናምጣ ያኛ ወረቀት ትቀደህና ሌላ ትጽፋለህ። ለምንድን ነው እንደዚህ የምታደርገው? አንተ አህመድ ለምንድን ነው እንደዚህ የምታደርገው? ቅድም ለሰውየው ጽፋል፣ እንደዚህ አይነት መድኃኒት ግዛ ብለሃል። ተመልሰህ አሁን ጠራ። ለምን ይሄ አይሽ ያችኛ ወረቀት ቀጥታትኮ እንደገና ሌላ ጻፍ። ለምንድን ነው ምናልባት መጀመሪያ ያዘው በእንዲህ ባፍ የሚወሰድ ከሆነ ባፍ የሚወሰደው ቶሎ ትሪት ያደርጓል ቶሎ ይሄ ደግሞ ቀስ ብሎ ደግሞ ስለሚያድን ይሄ ወዲያው ያድናል። መስላሁን ታውቃለህ። ሰውየውን አለይሰ ከዛልክ ወቃ ሸርአን ወዓቅለን መስረጃ የቁርአን ያምትናል። ዋድህ ነው፣ ብዙ ነው ይሄ ያ አዩ ለዚነ አመኑ ኢዛ ናጀይቱም ረሱላ ፈቀድሙ በይነ የደይ ነጅዋኩም ሰደቃ። እናንተ ያመናችሁ ሰዎች ወይ ነቢዩን ልታናግሩ ከፈለጋችሁ በመጀመሪያ በቅድሚያ የሆነ ሀዲያ የይዛችሁ ነው ይላል ቁርአን አይልም ወይ? አለይሰ ከዛልክ አሽፈቅቱም አን ቱቀድሙ በይነ የደይ ነጅዋኩም ሰደቃት ፈኢዛ ለምት ምን ነው ፈኢዛ ለም ተፈዓሉ ይህንን ሀዲያ ባታመጡ ምንም ችግር የለም። ሌላ ሁለተኛው ደግሞ እዛው ሻር የመጀመሪያውን ለካ አላህ የባሪያውን እይዋ እንደዛ በለው አልበዳ ላምክን ልላህ ናም እናምናለን። እናንተ ሙተዝላ ለአላህ ደግሞ ከዚህ በፊት ያልገባ አሁን አይገባም። ምን እንላለን? ዋድህ ነው። ነገር ግን ለባሪያ መስለሃ ካለው ይጠቅማል ከተባለው አላህ እንደፈለገ ማድረግ ይችላል። ሊተደሩጂ ወልመሳሌ በለው ለምሳሌ ድሮ ደግሞ የሚሰግዱ ኢላ ቤይት አልመቅደስ ثم ولوا ኢላ ምንድነው ኢላ الكعبة ይሄ ነስኹል ሚስል ይባላል ነስኹል ሚስል ማለት እኮ ነው አንዱም በአይነት ሌላውን በአይነት ለምሳሌ ቂብላ ቂብላ አንድ ነው مثل هذا ان شاء الله ተፍሲር ስትቀሩ ነው باذن الله ያላ المهم اذا ለአላህ ይመቻል እንደፈለገ ማድረግ ስንተኛ ስራ ነው እሺ ومن ذلك أنه علم أهل الجنة ومن يدخلها طيب ስራ ለምን ይባላል ስሩ ለምን ይሳል ايه <laughs> لا فكل ميسر لما خلق ናም የአህለል ጀና ከሆንከው ወደዛ የሚያሸጋግርን በዚህ ላይ እናያለን እንፈተናለን ማለት ነው ያላ እጂ ፈሰንየስሩሁ ሊልዩስራ አው ሊዑስራ የላ وعلم أهل النار ومن يدخلها ናም لا يعزب عن علمه شيء ላ ዩስተሩ ማለት ነው ከዛ አላህ የሚደበቅ ነገር የለም كل شيء علمه وكتبه في اللوح المحفوظ ናም ላ አድሪ አዩን ማንም በዛ ለውሃል ማህፉዝ ውስጥ ያለውን የሚያውቅ ማንም የለም እኛ ለውሃል ማህፉዝ ውስጥ ገብተን አይተናል አይዋ እክሌ አህለ ጀነ ምናምን እንደዚህ የሚሉ አሉ አኪ ማ አሐዱን ይጠላ አበደን قوله لا ሲጅሉን ከማ በይነ አልአርድ ወሰማዋት ይላል አንዳንድ ዑለማዎቹ ተስዊር ሲያደርጉ ግን ማታና ትልቅ ነው خلاص ናም ዛቱ ሀጅሙ አልተናገረንም በስ خلاص የላ قوله لا تفنيان أبدا እዚህ ላይ ነው ሙሽኪላ እሺ الجنة والنار داران باقيتان لا تفنيان أبدا ردا على وهذا رد وهذا فيه رد على من لماذا يرى لا أن تقول يا الجنة شيخ والنار صالح فوزان؟ تفنيان. الله يدميهن يا رزموت ها بارك الله لك في علمك ብዙ ነገር ደግሞ ሰርተሃል لماذا لا تقول ردا على من يرى لم ترى الذي لا يشوف وهذا وهذا في رد على من يرى بمياسب سو لا رد نو جنتنا عذاب يلم بملو سوچ لا رد نو لم ترى لماذا لا تقص شيخ الاسلام تيميه توبه ما تشا درغ وزي لعل ممكن يودع المسلين يودع له لذا نو مسلين شي ما قد ده نما ويقولون لئلا تشارك الله في البقاء አይዋ ለምንድን ነው ችኛ አድለ العقليه ነው መሀል الشك ነው ጀነትና አዛብ ይጠፋሉ إذا دخل أهل الجنة الجنة والنار وأهل النار النار ተፈነ ያኔ ከዛ በኋላ የተወሰነው ነገር ከተጠቀሙ በኋላው ጀሃነምዮችም ደግሞ ከተቃጠሉ በኋላ ይጠፋሉ ይቆያሉ ከተባል ነው ከአላህ ጋር ሙሻረካ አለው እዚህ ላይ ተሳተፉ إنسهم أبديان أتشو كل أنت النزين دابلو واضح نزلي يا قلت نعلم وبقاء الله بقاء لذاته بلو يا الله ما قياتو لسوا مجباو لعذاب دمو لجنة لنسوا مجبان بلو ولا يشتركان البقاء في هذا بزيلاي مشكلة دم والذين في قلوبهم زيغ في قلوبهم مرز أيوة يأتي إليك النزايل قل له أنت امم يلا ايش وهم الذين يمنعون التسلسل في الماضي ايوه يقولون لك من لالو الذين يقولون ان من لالو من هم يا كتنغرين أو الفرق الفرقة بلو والقاطنية. ايوه الذين يمنعون تسلسل من انه آه يقولون لا تخبر የለም አንድ ነገር ደግሞ የተወሰነ ጊዜ ብቻ ነው የሚቆየው አለዚነ የስመዑነ ተሰልሱለ ፊል ማለት አንድ ነገር ደግሞ የተወሰነ ነገር ይቆያል እንጂ ከዛ በኋላ ይጠፋል የሚሉ ሰዎች ናቸው። መሰለን ይሄ ቤት ይሄ ዋድህ ነው ይታያል። ምሳል ተሰልሱል ማዕድ ይሄ ቤት ከዘመናት በኋላ ይፈርሳል። ዋድህ ነው። ይሄ እንጨትም ከዘመናት በኋላ ደግሞ ከዚህ ይነሳል። طيب ሐደት ከሆነ እዚህ ላይ እንተቢ የሚንቀሳቀስ ሁሉ ነገር ደግሞ ይጠፋል ካልነው ጀሃነትና አዛብም ሐዳት ናቸው ይጠፋሉ ወኩሉ ማ ሲወ አላህ ሐደቱን በለው ከአላህ ውጪ ያለው ደግሞ ሐደስ ነው ይንቀሳቀሳል የተወሰነ ጊዜ ከዛ በኋላ ይጠፋል ያኪ አንተ አስበተሁ ቢልዓቅል ነው ግን አድላዎቹ ይኖራሉ መውጁደታኒ እያሉ ነው ማዳመት ሰማዋት ምን አርድ የሚለው ኢስቲትና እዛ አይሰራም ግልጽ ነው ያ ኢኽዋን ገባችሁ? ያልገባ ይጠይቀኛል። የላ እሺ፣ ወተሰልሱለ ፊል ሙስተቅበል ለወደፊትም ደግሞ ይቆያል የሚሉ ሰዎች ተሰልሱሉ የምንሆን የሚከለክሉ ማለት አንድ ነገር ደግሞ እዚህ ላይ ያለው ፎቅ ይሄ ሐዋሳ ብዙ ፎቅ አለ አጀመ እኔ ይሄ ፎቅ ደግሞ ከዘመናት በኋላ ደግሞ ይጠፋል፣ ተሰልሱል ይሆናል፣ የኢንሃራ ይፈርሳል የሚሉ ሰዎች ለወደፊትም ደግሞ ይጠፋል የሚሉ ሰዎች ተሰልሱል ይሄ ነው እንተቢው እዚህ ለዚህ ተሰልሱል እንትን አይደለም ሰንሰለት አይደለም ወደዛ እንዳትወስድ ያ اخي ይሄ መስጊዱ ደግሞ ሙምክን ለወደፊት ይለወጣል ይቀየራል ቀጣይነት ቀጣይነት እንትን አይደለም የሚሉት ዋضح ነው አማርኛ ለምን እዚህ ላይ ለዓለ ሙምክን مع المراد فهمال ሙሂዲን ነገራቸው እስቲ አቡ ፋጢማ ገብቷል ገብቷል ነገሮች መቀጣጠላቸውን የሚቃወሙ ማለት ነው። ነገር ተቀጣጥሎ አይቀጥልም። ወደፊት አዎ መያያዛቸውን መያያዝ የሚባል ነገር የለም። የለም የሆነ ሰዓት ይቋረጣል። طيب የት ላይ እዚህ ጋር ታያለህ እስከ ዘላለም አበድ ይቆያል የሚል ሰው አለ ነገር ግን አይቆይም የሚል በልባቸው አለው ተሰልሱል የሚባል ነገር የሚከለክሉ ከሆነ ንገራቸው እስቲ واضح ነው يا اخي እነዛ የምንዑነ ተሰልሱል ፊል ማዲ ايوه نعم ነገራቶች ተቀጣጥሎ መቀጠላቸውን የሚከለክሉ ናቸው። نعم አይቻልም አይቻልም። ገባችሁ ያ اخوان ያልገባ ሰው መጠየ እንዳታልፉ እኔ ኪታይሽ ቤት አለ አይደል የምናምን ነው የሚከለክሉ ማለት እኮ ነው እኔ የምልህ ሐዋሳ ዩኒቨርሲቲ እስከ መቼ ነው የሚቆየው አንተ እኮ ማን ነው ኢብራሂም ነው እንዴ እስማኤል ማን ነው የሚያውቀው? ብዙ ተማዎቹ ተማሪዎቹን እንደሚያስመርቅ ምኞት አላቸው። እነሱ ግን በመሀል የአላህ ባላ ማምጣቱ ማን ነው የሚያውቀው? እንት እ ተሰልሱል ማለት ላይ ስለኛን ሰንሰለት አለም ዋضح ነው። ምን ያህል ሙዳ ኢዘን ደግሞ አንድ ነገር ሙዳ ካለው ከቆየው ከዛ በኋላ ኢንሃራ ይፈርሳል የሚል በልቦቻቸው አሉ። ዋضح ነው። አቅሉ በዚህ ነው የከለከሉት። ጀነቱን ለምን የለም ለምን ትላላችሁ ተባሉ። አይ የሆነ ነገር ደግሞ ተሰሱል አለው ከዛ ከዘመናት በኋላው ይጠፋል፣ አይያያዝም፣ አይቆይም። ላ ለው አበድያ የለም። አበድያ አለ ካልነው ከአላህ ጋር ነው ሙሳዋ አመጣን፣ እኩልነት አመጣን። እኩልነት ታመጣለህ አንተ የለም ይላል። ሌላው ደግሞ ኢዘን ደግሞ ጀነትና አዛብ የለም በለው ታዲያ በግድ ይወስ እዚህ ላይ አሁን አልገባችሁም። ዋዱ ነው ግን እንትና ገብቷል፣ ተሰልስሉ ገብቷል። ነገር ግን እነሱ ምን ያሉ ይቆያል ካሉ እነሱም በቃ አላቸው በቃ አላቸው ጀነትና አዛብ አላህም በቃ አለው። ሁለቱ በቃዎቹ ሙሽተሪክ ናቸው። እንደሱ አባባዱ ነው ይሳተፋሉ። ጀነትም ይቆያሉ፣ አዛብም ይቆያሉ፣ አላህም ይቆያሉ። ለካ በዚህ ምድር ላይ ፋኒ ምድን የለም ይባል ፋኒ የለም አሻዎቹም ከአላህ ጋር ይቀራል ይቀራሉ ሙሳዋ መጠኑ ታዲያ ላ ጀነትና አይዋ ማኖራቸውን ግን በቃዎቻቸውን አላህ ነው የተናገረው በራሱ ቁርአን ማዳመት የሚለው ኢላ የለም ኢላ እንዳትጠቀሙ ኢላው ይኖራሉ خلاص አላኩልን የሉም በሚሉ ሰዎች ረድ ነው አንተም እንደዛ የሚሉ ሰዎች ጃነትም ይቆያሉ አዛብ ይቆይ አይዋ የሉም የሚሉ ሰዎች ምን ትላለህ ለነሱም የሚገባ ማቆያት ለአላህም የሚገባ በናለሁ واضح ነው يا اخوان لا تمدو ክላፍ አለበት ቦታ እንዳትሆነ ዛሬ ነሲና ማን ነው ኑር ايوه طيب سقاك الله من رحيق الجنة وشاركك في من أتى من هواسة أو من هنا ها طيب እሺ ረመዳን ውስጥ ግን እንዴት እናደርጋለን? አንተ ትቀራለሽ ይላሽ ግልጽ ነው። ይሄ ያስን ግልጽ ነው። ይከለክላሉ። አዎ የሙስተቅበልን እንደ ፍርቃ አሉ ደግሞ ወምንም አላ ራስም ሼክ ለሳም ተይሚያ የሉም የሚሉ ሰዎች አሉ። የወደፊት ምን ያህል ይቆያል፣ ያለፈው ደግሞ ወዲያ ጠፍቷል የሚሉ ሰዎች ስላሉ ኢዘን ጀነትና አዛብ አይቆዩም የሚሉ ሰዎች አሉ። ገባችሁ ያ ኢኽዋን አልገባችሁም طيب يلا جهلا معجلة. منهم دوا መጣው لماذا يقولون التسلسل انا يا اخي አንተ አጥር ትሰራለህ ምን- ለብዙ አመት ይቅ- ይጠቅማል ምናምን ብሎ አሁን አንዳንድ አናውንስ ያደርጋሉ ምን ያህል እንደሚቆይ ተሰልሱል እንደሚሆን አላህ ነው የሚያውቀው መቼ እንደሚጠፋው ኢንሂዳም በለው ተሰልሱል ይምላል ኢንሂዳም መፈራረሱን አላህ ነው የሚያውቀው። ዋድኑ ያ ኢኽዋን ማሻአላህ ደህና ሸር አድርገናል። ያው በእነሱ ኢኒሜሽን የለም ወነቁሉ ሁናከ ፈርቁን በይነ አበድየቲላሂ ወአበድየቲል ጀነት አይገናኙም። ያ አኺ የአላህ ዘላለምነት መኖርና የነሱ አይገናኙም። ጠይባ እዚህ ላይ የምሉት ምንድን ነው? ኢዛ ኩንተ ለኻልቅ የሚገባል ካልከኝ ለመክሉቅም ይገባል ካልከኝ ለምንድን ነው በቃ የሁለቱም መቆያታቸው አንድ ለምን ትለኛለህ ለማለት ፈልገው ነው እዚህ ላይ የላ እሺ أبدية الله جل وعلا لائقة به ለአላህ ትልቅና ያላት ነው ይኸው ቅዱስ ሱብሃንአላህ ማ ረአይት ወፈቀ አላህ አልሐምዱሊላህ الذي وفق رسول رسوله بما يحب رسوله والله سبحان الله ما رأيت يا أخي شوف ለአላህም የሚገባ ላይቀቱን ቢህ በለው ማቆያት አላህ ይቆያል አለም እንዴ የአላህ ማቆያቱም ለአላህ የሚገባ ነው። ለጀሃነም የሚገባው ለሱ ነው። እሺ ሲፈቱ ሚን ሲፋቲሂ ጀለ ወዐላ ወአማ አበድየቱል ጀነቲ ወናሪ ፈሂየ ቢኢብቃኢላሂ አላህ ከፈል እነሱም ደግሞ አላህ እነሱን ካቆየ ነው። ወኸልቅላሂ ተዓላ ከፈለገው ደግሞ የአላህ መክሉቆች ናቸው። ከፈለገው ያጠፋል፣ ከፈለገው ያቆያል። ፈሂየ አበድየቱን ሙክተሰበቱን አላህ ነው በእጅ ደግሞ ሰርቶ ያዝገኛት አመል ነው ዝም ብሎ እንደዚህ ደግሞ ደበደብጣ አልመጡም ሙክተሰባ ማለት خلقهم والله በለው አላህ ነው የመጠራቸው እሺ جل وعلا هو الذي أعطاها التأبيد አላህ ነው ይቆያል ብሎ ታይዊድን ዘላምነት የሰጣው ዘላለምነት أما الله جل وعلا فأزليته وأبديته صفة من صفاته ድሮ ማሆኑ ሹፍ ወአብድየቱ ማቆያቱም صفة من صفاته صفة ተኹስ ذاتية. ቢሂ በሉ ለአላህ የምትገባም ትገብ- ትገባለ- ትገባለች ማለት እኮ ነው ለሱ የምትገባው ልቅና ያላት ነው አበድ እስከ መቼ እንደም ናም ፊ የዲላህ አበድ ነው ብለን እንለ- እንለፈው አማ አበድየቱ የተወሰነ ጊዜ ነው ፈወ ከዛ በኋላው ጃነትም ይጠፋል እሱ ኢያዘን ቢላህ صفة ذاتية እም قوله እም بقاؤهما مع بقاء الله أبد الآب أب- أبد عابدين بلو تو نقطة انتنان دات تكتر هركاون بقع أبدا أبو الدين يال أبو الدين إيش تو تذكر لني خطأ نو إيه مطبعيانو يعني أنت تذكرنا ألم <clears throat> أبدا أبدا ما شاء الله إيه. بقاؤهما مع بقاء الله إيش وبقاء الله لا نهاية له ما ترشالن يا الله ما قويت ما الذي يعرف ما يعرف عهدني سوى الله سبقك والله ጀነትና ደግሞ አዛቢን ካጠፋ በኋላ ራሱን ለማጥፋት ይፈልጋል። አስተግፍሩላህ በተለይም ህፃናቶቹን ደግሞ ሲገል ማ ተቁሉ ሙኸርዊላ ሙኸርዊላ ታሪፉን ውሸተኞች ዝም ብሎ ከራሳቸው ብቻ ያለ ማስረጃ የሚያወሩ ሙኸርዊላ በተለይም ህፃናቶቹን ሲገል ይጸጸታል። እኔም ደግሞ እንደነሱ ቢሞት አስተግፍሩላህ ይሄ ሙኸርዊላ ዝም ብሎ የሚናገሩ ማለት እኮ ነው። ቅስ አቃሲሲም አይደለም እሺ فكذلك بقاء الجنة والنار لا نهاية لهما ወላ ተሻቧ በይነል በቃይኒ ولا تشابه بين ይመሳሰላሉ البقاءين ደግሞ ولا የሁለቱም መቆያታቸው ማነው ስምህ ሐሚድ አህመድ ይመሳሰላሉ የሁለቱ የጀነት የጀነትና አዛብና የአላህ ደግሞ መቆያታቸው ይመሳሰላሉ አንተ ብቻ እንጠየቁት ለምን እንዴት እስቲ እንዴት ንገረኝ እስቲ አሁን ከተረዳው እስቲ የተለያዩ ነገሮች ማለት ሊመሳሰሉ አይችሉም። ለምን? እንዴት? እስቲ አሁን የቀረው ነው። እዚህ ውስጥ ነው ያለው። የምታውቁ እጃችሁን አውጡና ያላ ሸምሱና እሺ፣ ያላ መሐመድ እሺ፣ ያላ እሺ፣ ዋላ ያላ አህመድ ወላ አቡ ተውፊቅ ያላ እሺ፣ እ ንገሩኝ እስቲ አሁን እዚህ ውስጥ ነው ያሳለፍነው ያ ኢኽዋን እንዴ እንደዛ አለ <laughs> አንገቱ እንደዚህ እንመጥራል ወደ ላይ እንደዚህ አድርጎ እሺ አንተን ይጠበቅ ነው እስከዛ ድረስ ንገረን እሺ ንገረኝ እስቲ አሁን እዛ ነው የቀረነው ፊት ለፊት ያለው እሺ እ እጃችሁን አውጡና ንገሩኝ እስቲ ላይቀቱን ቢሂ ወዘላለች ሲፈቱ ምን ሲፋቲሂ ለነሱም የሚገቡ ነው። ለአላህም ልቅና ያለው በቃው ለጀነትና አዛምም ለሱ የሚገባው እዚህ ውስጥ ነው ያለው። ይኸው ግልጽ ነው ያኺ እ ላ ተኻፉ ያ ኢኽዋን ማፍራት አያስፈልግም። የፈለጋችሁ ነገር ጠይቁኝ። ላ የሚያውቀው ከሆነ ይመልስላችኋል። አላውቅ ያላ ማየት ارفع صوتك እም كسائر الصفات እሺ لا أجد اجتهاد في هذا المكان እሺ ليس اجتهاد يا أخي يا ولد አላህ هداك ይቀሩን ነው እንጂ እጅትሃድ አይፈልግም ነስ ፊት ለፊታችን እያለ እጅትሃድ አለ እንዴ አሁን እነሱን ለምን ጥረት አድርጉ ለምን ትላቸዋለህ አይዋ ላ ፊት ለፊታችሁ አለ አሁን የቀሩት ይኸው እዚህ ጋር ወለድ ይኸው ፊት ለፊታችሁ አለ እሺ قوله ودهر, ودهر الداهرين እሺ دهر الداهرين تأكيد ይህ ታኪድ ነው ለመ- ለመጠናከር ያህል ነው እንጂ አበጠላብዲ ይበቃል قوله وآدم عليه السلام كان في الجنة الباقية المخلوقة እሺ لما خلق الله آدم وحصل ዋሰለ ما ማሐሰለ حصل من የተገኘው إكرام الله የተከሰተው له ነገር ቢከሰትም የተከሰተው ነገር ተከሰተ አላህ وإظهار, ደግሞ ቢንክራሚላህ አላህ እሱን ደግሞ አክብሯል وإظهار فضله على الملائكة ወሐሰለ ተገኘ ተከሰተ ያያ የታ ጀነት በፊት ደግሞ አላህ ለሱ ደግሞ ለሱ ሳይል ለሌላ መክለቆቹን አላህ ፈጥሯል ያለችዋን ጀነት የተፈጠረችዋን ማለት እኮ ነው የመጀመሪያን ጀነት ኢህብጡ ምንሃ አላለም እንዴ እ እሺ وإظهار فضله على الملائكة كما لا يكرمه بل أيوة أسجدوا لآدم العالم دي فضله يسود رجال درجة كما لا شون دمي بلد حسده إبليس على ذلك وأبى أن يسجد له وعسى الله عز وجل وعسى الله عز وجل من باب الحسد والكبر إيشي الله جل وعلا قال لآدم እስኩን አንተ اسكن ወዘውጁካ وزوجك الجنة ወኩላ ሚንሃ ረገደን ደስ حيث ነፍስያችሁ شئتما እያለች ደስ እያላችሁ ብሉ ጠጡ رغدا እ ረገደን ደስ እያላችሁ ኒዕመተን ሚና ረገደም ደስ ልባው ልቦቻችሁ ደግሞ ደስ እያለው ማለት እኮ ነው ትክክል ነኝ እዚህ ላይ እ የፈለጋችሁትን ያህል ማለት ነው። አዎ እዛው ትክክል ነኝ አማርኛ እዛ ይዞ እኔ ስጠፋኝ እኔ ነው አውቃለሁ አዎ አረ አብሽሩ ኢንሻአላህ فهبطوا شك إلى تربي الأرض لا ت... ايوه لا تدخلوا بي الارتباك والشك يا انا يعلم زي لا ايش فهبطوا إلى الأرض ايش وردوا وقد غفر الله الآدم لأنه تاب إلى الله نعم قال من بلو هو إلى الله هو وزوجه قال إيش؟ ربنا ظلمنا لك أنفسنا هذا ሃዚ ዘውጁን ያለ ሃዚ ዘውጅ ይላል ይቻላል። ለባለቤት ለባለቤቴ ሃዚ ዘውጀቲ ሳይሆን ሃዚሂ ዘውጅ ይቻላል። እሷም አንተን አግብታለች፣ አንተም እሷን አግብታል። በአረብኛ ቋንቋ ይቻላል። ግልጽ ነው ያ ዘውጀቲ ዘውጀቲ ይቻላል። ይሄም ግን ወዘውጅ ከልጀና ቁርአን አላለም እንደ ያላታ ወዘውጀት ከልጀና አላለም አላለም እንደ በአረብኛ ይቻላል። እሷም አንተን አግብታለች፣ አንተም እሷን ያገባት። ሙተዛወጀ እዚ ስንፋኒ ተዛዋጃ። ትክክል ነው። በአረብኛ ይቻላል። ትክክል ነው። ወፊህ መን ሁወ ፊህ ኸይሩ ሚንከ አለው። ሐሳን ዑመር መጠበት ሐሳን ብኑ ሳቢት አልአንሳሪ እየገጠመ እያሉ መስጊድ ውስጥ መጠበት ገላመጠው። ሐሳን ፈረና <laughs> ትንሽ ሻዕራ ፊ ነፍሲሂ ወፊ አለ በመስጊድ ውስጥ ካንተ በላይ ደግሞ አይወ ልቅና ያለው እሱ ዘንድ ነው የሚገጥመው አለው። ገባችሁ? እዚህ ላይ አልገባችሁ? ለምን እንዳመጣው ሸካ ታድርግ ማለት እኮ ነው ያለው። እሺ የለ እሺ። ወዓሳ አደሙ ረበ አደሙ ረበሁ ፈገዋ አሰም ደግሞ አደም አላህን ካለፈ ፈገዋ ፈጀሂላ አላወቀም በለው አጣመመ አይደለም ፈጀሂላ ነው ያይ አላወቀም እሺ ثم اجتباه ربه በጀነት فتاب عليه كيف دخل الجنة من أذن له ይላል ለሸይጣን ደግሞ እንዴት ነው የፈቃ አንዳንድ ቱርሃት ሙፈስሪን አንዳንድ ሙፈስርቶቹ ረሂመሁላህ የማይሆን ነገር ተናግረዋል ትንሽ አላህ ረሂመሁሙላህ ተመሰለ ዘንዶ የለም በእነሱ ተመስሎ በስር ነው የገባ ያሉ ትክክል አለም قال إي زيوس تمستاوس من عمل هلو مثل له بأقوال ميون الدرس من يازند يلا لا كل نشم فاختاره فاختاره الله فيا فاجتاره ثم اجتباه ربه بلو قالوا فاختاره للجنة فغوى فجيلا ألا وكم فتاب عليه فتاب ما ميمي ملو قال له ايش فتاب آدم وحواء عليهما السلام إيش؟ إلى الله فتاب الله عليهما ማሻአላህ እሺ أما إبليس فإنه استمر في غيه ولم يتب እሺ ولذلك طرد طرده الله من رحمته ወለዓነሁ እሺ وجعله قوادا لكل شر ማንኛውም ሸር ደግሞ በየቦታ ደግሞ ዋና መሪሱ ነው ቀዋር ቀዋል ዋና መሪሱ ነው እ ለ- ለምንድን ነው ለ- በሉገ አልአጅነቢያ ሌደር ምንድን ነው ሊደር ያ ሊደር መሪ መሪ ማለት ነው ይህ ደግሞ ሸር ሁሉ መ- የሚመራ ማለት እኮ ነው ላ ኸይረን ወላ ሁሉም ዛሬ ዘመን ተ- ረብሻ አለው ፈካነ ሁወ አወሉሁ እዛ ማን አሉ ባልና ሚስት አሉ ፈካነ ሁወ አወሉሁ እም እሺ ጀዛከላሁ ኸይረን ቀውሉሁ ፈኡኽሪጀ ምኑን እዛ ጋር እንትና ኪታብ ማቅራት ተው ፈካን አወልሁ ከዩኒቨርሲቲ ተባረረው ፈካን አወልሁ በሁሉም ነገር ከሁሉም ሸር ደግሞ እጅ አለበት። በአሁን ሰዓት ደግሞ ፊትና በዓለም ውስጥ ከተፈጠረው ተቁሉ ለኢራን አደውለ ልዑዝማ እንደ አሜሪካ ለኢራን ምን ትላለች? ዋና ሸር አይዋ የሸር ደግሞ ከሸር ደግሞ ሸርን የምትከተል እሷ ናት ይላሉ። ነዓም ይሄ ከሊማ ደግሞ ለነሱን ደግሞ እንደ እንትና ቢያደርጉ አይዋ ኢራን ናት በአሁን ሰዓት በየቦታ የፊ የሸፊር የሸር الفتنة دولة إيران الدولة الإسلامية الجمهورية الإسلامية الإيرانية ላሉ ኢስላሚ አይደለችም ያ አኺ ወምን አጂ ማታ የሆነ ቀናት ከፍቼ አንድ ሺዓ ምን ይላል አህሉ ሱና ወልጀማ እኛን ስም እያጠፉ ነው እኛ ለአይሻ ዝሙት ሰርታለች አንልም ዋና ከሺ ይላል ሰውየው እንደዛ ብሎ እኔ አሁን ሺዓ ነኝ ነገር ግን አይሻ ዝሙት ሰርታለች የምለው ሺዓ አይደለም እሱ ይላል ሰውየው ምን ትላለህ ምን ደውለት البحرين ነው <laughs> እ ክታቦች ክታቦቻቸው ውስጥ አለው ማድሪ يا اخي امم يمثل امم لعل ممكن فرق አሉ ደረጃ ደረጃ አላቸው ናም እነሱም ደረጃ ايوه ፍርቃዎች ናቸው طيب እሺ قوله فأخرج በየቦታ ፊትና አሁን في اليمن وفي العراق وفي سوريا ولبنان في أرض العالم። አገራችን ደግሞ ፈርቶ እኮ ነው እንጂ አሉ አሁን መስጊድ አላቸው። እንደ ምንድን ነው ይሄ ጦር ኃይሎች በስተጀርባ የለም የሆነ መስጊድ አለ የፋጢማ ጦር ኃይሎች በስተጀርባ እዛ አዲስ አበባ ነው ያለው የፋጡማ መስጊድ ወረድ ብለ እንዲህ ከድልድዩ ወረድ ብለ የሆነ መስጊድ ሰሩ። የዛሬ 10 ዓመት አካባቢ ነው ፊ ሱራ ሁሉም አለበት እስቲ የናቀ ዋና ሰለይቱ ፊ አላወቅም አላወኩም ነገር ግን ማንም እዛ ሰፈር ያሉ ሰው መጥቶ ይሰግዳል ወል ሐቂቃ መስጊዱ ቡኒያ ምን ደውለት ኢራን ይላል ወረድ አሁን በልና ከአየርጤ ማን ነው ከጦር ኃይሎች ወረድ በልና ኤምባሶች ሰፈር የለም እንዴ እዛ አካባቢ የኢራን ኤምባሲ ላይብረሪ አላቸው አይታል ዋዘህ ነው የተለያዩ ክታቦች የተለያዩ የማይገኝ ያልተገኘው እኛ ጋር ያለውን ያመጣሉ። ዋضح ነው። የነሱን ደግሞ እዛ ስራ ያመጣሉ። የነሱም ዋضح ነው። እዛ አሁን ታፊዝ ያደርጋሉ። ታፊዝ ጀሚ አልኸይሪያ ታፊዝ ና ሸምሱና አይከለ ና ትዘይራለ ሐረም ደግሞ እና ዘይራለ ምን ደውለት ኢራን ይላል። የኛ ሞኙ ውስጥ የሚያውቀው ደውለት ኢራን አንድ ጊዜ ደግሞ እንደሞ መህረጃን ከፍቶ ነበረው ከመይሳላ ጋር በመተባበር የዛሬ 18 17 ነው ከነሱ ጋር ከፍቶ የሰሃባ ምናምን ያሳያል وانا رايت وخرجت امم ميسالا محل ايوه منبع الشر بلو ميسالا ما اثيوبيا منبع الشر امم قوله فأخرج قال لي في الارض الحرم درس እየቀረኝ አንዱ ሰማሐት الشيخ የሚለው እነሱ ሰማሐት المفتي ነው የሚሏት ለነሱ በጣም ዒልም ኢራን ውስጥ ደግሞ ይሄ ማዕረግ ማለት ሰማሃ የደረሰው ዕልሙን እንዳለ ስለ ሺአ በጣም ጨርሷል ማለት እኮ ነው አታኒ في الدور الثاني في الحرم በሁለተኛ ፎቅ ወደ እኔ መጣኛ ሶስተኛ ሶስተኛ ሳሃ ሚዳን እዛ መጣበን ወደ እኔ መጣና እኔ ዘንድ ቁጭ አለው ቃለ ምን አይ በለድን አረብኛ ይችላል በደንብ ኧረ ቃለ ከኢትዮጵያ ነው አልኩ። እዚህ ምንድና ያን ዘንድሮ ጨርስ ነው አልኩት። ከዛ አንዳንድ መሰላ ምናምን ጠየቀኝ። አህሉ ሱና ዘንድ ምናት ሺአ ዘንድ ምናት እነዚህን ጠየቀኛ ከመለስኩለት በኋላው በዓዳ 5 ደቃይቅ እኔ ቪዛ እልክልሃለሁ እንተያ የፈለከውን ኢራንያ የፈለከውን ኢራንያ ውዘውጁካ ነገር ግን ሸርጡ ከዛ አትነሳም ወደ ሀገሪ አትመለስም እዚህ ስንት ነው የምከፍሉልህ አለው እዚህ ነገርኩት <laughs> ቃለ ثم بعد ذلك አልኩት አይ የኛውን ነገር ትማራለህ ይሄን እንደተማርከው ምን እንትን አንተን አያቅትም የኛ ነገር ትማራለህ أتريد يا أخي أن أقول لعائشة هي زنت وأن أكفر شيخين عمرنا أبو بكر إن داس كفر تفلق قال لنا أعوذ بالله الكل هكذا የሆነ ሰው ደግሞ እዛ የኛ ከነሱ ጋር የሚያውቀኝ ሰው ነው ወላሂ ያ አኺ ተው ሺአ ልትሆን እንደ ከሰውየው ጋር ቁጭ የምትለዋል <laughs> ፈሽ ሀዲያ ሆነ ሊሰጥ ነው እና እኛ የምናርፍበት ቦታ አለና አለኝ انا ما حقيقه الحمد لله ما مشيت اليه ما مشيت يلا ايش قوله فأخرج منها اذا بعد ጥሩ ما አለ እነሱ عصى በብር الله እኮ ነው አሁን በጣም እያጠሙ ያሉ በብር ነው ወሙጅተማ ኢራኒ በአሁን ሰዓት ደግሞ እያለቀ ነው በረሃብ። እነሱ ግን አይዋ ህዝቡ እንዲፋጁ ነው የሚያደርጉት። ሊባኖስ ውስጥ እንዲፋጁ ያደርጋሉ። ሱሪያ እርስ በራሳቸው ደግሞ ሱብሃንአላህ ወፊ ኢራቅ ወልየመን አሁን ሺያዎቹም በየቦታ የሚረዱ ዓለም እነሱ ናቸው። ብሪታንያ ወይም አሜሪካ ውስጥ ያሉት ቀናት ጣቢያ ቀፍቶ ነገር ግን ሻዕቡ ኢራን በረሃብ እየሞተ ነው፣ እያለቀ ነው። نفطن دمو بترول كالو لراسا تشوم فلاحانو قيل آية المرشد الأعلى للثورة الإسلامية سمتا تشوال هنا المرشد الأعلى للثورة الإسلامية كاسر روحاني بلاي كمانجستا تشو بلاي وانا مفتن تنال وانا بزانو من كساك مرشد بالال علي خامني إلال لعنة الله علي علي خامني عند آية الله خميني نوي والله أنا سميت ياكي والله በዚህ ሳምንት ምንድን ነው የሰማው የሆነ ቀናት እየከፍቼው ወላሂ ልጆቼ ይላል ልጆቼ ልጆቼ እኔ ያሳደግኩ ልጆቼ ከነብዩ ሰሃቦች ይበልጣል ይላል ወላሂ ምን ትላለህ ቢኡዝነየ ثم قتلوه في مصر አንዱ ደግሞ የሆነ እንደዛ እያለ አይሻ ዝሙ ሰርታለች እያለው ዝም ብሎ በየቦታ መናብር ስናገር አንድ ቀን አረዱት ከን እ ሱብሃንአላህ በቅርብ ጊዜ በዚህ ሁለት አመት ማለት እኮ ነው ኢዘን ሀውላ ካገደልከው ምንም ችግር የለም ሺዓ ሰው ዘንድ ከደረስከው የራስህን ነገር አታሳይ ሰው እንዳያወቅብህ አድርጎ ይላል ከጀማ ከሐዳዶች ይሄ ምንድነው ሐራም አይ እኔ እዚህ ወለ አደረስኩም ማስረጃ አለ የለኝም አይ አላውቅም አላውቅም إخراجه من الجنة إخراجه من الجنة عقوبة له لسو قطعتنا على معصيته لأنه أكل ما أنهي يتكلكلون نقارنا يبلاو لكنه تاب إلى الله كما ذكر الله ذلك في القرآن بتلين سورة وشو أنعام وثم من دنو أعرى بتليم إلى آخر بقرة والله أعلم وصدق رسول الله صلى الله عليه وسلم كلمة لا إله إلا الله محمد رسول الله በቅርብ ጊዜ የሆነ አዲስ የተጻፈ በሙቀድመ ትርሚዚ በትርሚዚ መግቢያ ላይ የተጻፈ ነገር ነው ያየሁት። ጥሩ ነው በጣም አይዎ ሰላዋት የሚያወርዶ ሰው በተለይም ጡላበል ዒልም ምንም ፋይዳ ይዞ ወደ ቤቱ አይገባም።